ወደር የሌላትና ረጅም የተባለችው በአንድ ቁጥር የምትጠቀሰው ታላቁ ሱራ ናት እና ሁለት መቶ ሰማንያ ስድስት አንቀጾችን ያካተተች ናት። በዚህ ደረጃ ማንኛውም ሱራ ሊወዳደራት አይችልም። ሁለት ስድስት አያቶች አሏት በርካታ የሆኑ ሸራይ አልእስላም የእስላማዊ ድንጋጌዎችና ደንቦች መመሪያዎችና ትእዛዛት ክልክላት በብዛት የተካተቱት በእነዚህ በዚህ ሱራ ውስጥ ነው እና ይህች ሱራ በጣም ብዙ ፈዳኢል ተናግረውላታል ረሱል አለይሂ ሰላቱ ወሰላም ከነዛ በጥቂቱ አንዳንዶችን ለማስታወስ ያህል لا تجعلوا بيوتكم قبورا فإن البيت الذي تقرأ فيه البقرة لا يدخله الشيطان አቡ ሁረይራ እንደሚያወሩት ከማ ፊ ሶሒህ ሙስሊም ቤቶቻቸውን እንደ መቃብር አድርጋቸው አትያዟቸው ቢያንስ ቢያንስ በየዕለቱ ሱረቱል በቀራን ቅሩበት ብለውናል ይላል ሱረቱል በቀራ የሚነበብበት ቤት ሸይጣን አይገባውም ወይም አይቀርባውም እንደውም በተጨማሪ በእብነ መስዑድ በኩል እነ ሸይጣን የፊሩ ምን አልበይት ለዚ ተቁትቅረኡ ፊ ሱረቱል በቀራ ሱረቱል በቀራ የሚቀራበት እንዴት ሸይጣን ከሩቅ ይሸሸዋል እንኳን ገብቶ ችግር ሊፈጥር ቀርቶ በአካባቢው እንኳ ግር ማለት አይችልም ማለታቸው ነው እንደውም አብዱላህ ብኑ ቡረይዳ ከአባታቸው ተቀብለው ባወሩት ሪዋያ سمعت النبي صلى الله عليه وآله وسلم يقول تعلموا سورة البقرة البقرة يتبالجون سورة تماروات قالوا ما أنم ماتمات ملكتوانم تردوات بسرام مولوات فإن أخذها بركة الصوان مياز مكتاتل يا الله نرديت ما دنيتنا وتركها حسره እሷን ቸልሎ መተው ደግሞ ለኪሳራ መጋለጥ ነው ሲሉ ሰምቻቸዋለሁ ወላ ተስተጢዑ አልባት ወላ እንደውም እሷን ሁልጊዜ በተከታታይ የሚቀራበትን ቤት ወይም ቤተሰብ ሰሃራዎች ሊተናኮሉት ቢሞክሩ ጭራሽ አይችሉም ለሲህር ፍቱን መድኃኒት ናት ብለዋል ማለት ነው እና ከዚህም ሌላ በጣም በርካታ የሆኑ ሀዲሶች ወርደዋል ስለዚህ በቀራን በቤታችን በተቻለ መጠን መቅራቱ ለደህንነታችን ራሱ ዋስትና ሰጭ መሆኗን ጭምር ነው የጠቀሱት አጅር ከማግኘትም ባሻገር ማለት ነው እና ይህች ሱራ በጣም ረጅምና ሰፊ የሆኑ አህካም እስላምን ያካተተች ናት በመግቢያውና በመጨረሻው አካባቢ በተለይ በአርካን እስላምና በአርካን ኢማን ላይ ልዩ ትኩረት ትሰጣለች ማለት ነው በእስላም ዋና እምብርቱና መሰረቱ አርካነል ኢማንና አርካነል እስላም በመሆናቸው በመጀመሪያና በመጨረሻ አካባቢ በእነዚህ ነጥቦች ላይ ነው የምታተኩረው ከዚያም የሰው ልጆችን በሶስት መደብ ትከፍላለች ገና በመግቢያው የመጀመሪያዎቹ ሙተቂን የሚል የማዕረግ ስም ተሰጣቸውና በዚህ በተቅዋ የታነጹ ሰዎች አላህ ዘንድ ያላቸውን ቦታና ወረታ ማረግና ክብር ትገልጽልናለች ማለት ነው አሁን በተነበቡት አያቶች ሙተቂን እንግዲህ አላህን የፈሩና በፈቃዱ የተመሩ የሆኑት ምን ያህል አላህ Subhanahu Wa Ta'ala ከሰው ልጆች መካከል የመረጣቸውና ያበለጣቸው መሆኑን መስክራ በመጨረሻ ፈላህ የነሱ መሆኑ ፊዱንያ ወልአኺራ በዱንያም ያማረና የሰመረ ጤናማ ህይወት ጌታቸው ጋራ የተስማማ የሚመሩ እነሱ እንደሆኑና በመጭም ዓለም ደግሞ ከሚፈሩት ሁሉ ህብረትና ውርደት ዲነው ለዘላለም ጽድቅና ክብር የሚበቁ እነሱ ብቻ መሆናቸውን ታረጋግጣለች ከዛ ቀጥሎ ሁለተኛው ቡድን ደግሞ በቀጣዮቹ ሁለት አያቶች እነለዲነ ከፈሩ ከሚለው አንስቶ ወለሁም አዛቡን አዚም የሚለው ድረስ ግልጽ የሆኑትን ከሃዲዎች ማንነታቸውን ከጠቆመችና ታስተዋወቀች በኋላ እነሱ ደግሞ የዘላለም ውርደትና ቅሌት እንደሚጠብቃቸው ታረጋግጣለች ቀጥላ በሶስተኛው ቡድን በሶስተኛው ክፍል ደግሞ መሃል ሰፋሪ የሚባሉት ሙተብዘቢነ በይነ ላ ኢላሃ ኡላ ወላኢላሃ ኡላ ወደ አማኞቹ መሆንም ያልቻሉ ተጣዲዎቹም ደግሞ ለየት ያለ ባህሪ ያላቸው መሀል ሰፋሪዎችና አወላዋዎች ተጥባጮች እነሱ ደግሞ በጣም አደገኛ ስለሆኑ በሁለቱ መካከል ችግር የሚፈጥሩ በመሆናቸው በተለይ ሙእሚኖቹ እነዚህን ክፍሎች በሚገባ አውቀው እንዲጠነቀቋቸው የተለያዩ ባህሪያትና ገጽታቸውን ለማሳየት በአስራ ሶስት አንቀጽ ታስተዋውቃቸዋለች ማለት ነው እና የሙናፊቅ አደገኝነት ምን ያህል ከባድ መሆኑን ለማሳየት ማለት ነው ሙእሚን ሙእሚን ነው ግልጽ ነው ለኻሊቁም ለመኽሉቁም መጥፎ ነገር የለበትም ምክንያቱም ራሱን በራሱ ከጌታው ጋራ ያስተዋወቀ በመሆኑ እሱን ከመፍራቱ የተነሳ በሰዎች ላይ ተንኮል ያደርስ አይችልም ስለዚህ እሱ መጠንቀቅ አያስፈልግም ማለት ነው ካፍሮቹ ደግሞ የለየላቸው ከሃዲዎች እንደመሆናቸው ጥላትህን ታወቅ ያወቅኩት ጥላት የወዳጅህ ይቆጠራል ይባላል ከጥላትህ ኸይር አትጠብቅም ሁልጊዜም በተጠንቀቅ ነው የምትይዘው ማለት ነው ስለዚህ እሱ የታወቀውንና የወጣለትን ጥላትን ተጠንቀቀው ተጠንቀቀው እየተባለ ተደጋግሞ ማስረጃ መረጃ መስጠት አያስፈልግም ግን ከላይ ገጽታው አንተን መስሎ ቅርፊቱ ከውስጥ ደግሞ ሰይጣን የሆነ ይሄ ነው አደገኛው ምክንያቱም ላኢላሀ ኢላላህ ይላል እንዳንተው ካንተው ጋር ሶፍ ላይ ተሰልፎ ይሰግዳል ይጾማል ግን ለተቀን ሁልጊዜ ጉድጓድ ይቆፍርልሃል ማለት ነው ከጥላቶች ጋር ግንባር ገጥሞ ይሄ በጣም አደገኛ ስለሆነ ሙስሊሞች እንዳይታለሉና በዛ አይነቱ ቡድን እንዳይበሉ ለማስጠንቀቅ አበክሮ አላህ Subhanahu Wa Ta'ala 13 አያቶችን በመደዳው በመደርደር እነዚህን አደገኛ ሰዎች ወቋቸውና ተጠንቀቋቸው ይላል ማለት ነው በዚህ ብቻ ሳይበቃ በተለያዩ ስራዎች በተደጋጋሚ በሰፊው እነዚህን ቡድኖች ያስተዋውቃል ሱረቱ ኒሳ በሱረቱ ተውባ በሱረቱ አህዛብ በሌሎችም በመጨረሻም በነሱ ስም ራሱ ራሷን የቻለች ሱረቱል ሙናፊቁን የሚባለውን አውርዶላቸዋል ማለት ነው ግን ሁሉ መለኮታዊ ማስጠንቀቂያ ተሰጥቶ ኡመተል እስላም እስካሁን ድረስ እየተበዘበዙና ለአደጋ እየተጋለጡ ያሉት በዚህ ቡድን ነው ይህን ቡድን ጠንቅቀው ባለማወቅና ባለመጠንቀቃቸው ማለት ነው ስለዚህ እንግዲህ ሶስቱንም ቡድን ታወቁና እንተን በኋላ እኛ ከነዛ ከሶስቱ ቡድን የትኛው ላይ እንዳለን ደግሞ ራሳችንን ፈልገን ማግኘት እንችላለን criteria ነው መለኪያ ነው ከመጀመሪያው ቡድን ከለለ ወደ ሁለተኛው ከሁለተኛው ከለለ ሶስተኛው ከዚህ ውጭ ግን ምንም ሊኖር አይችልም በዱንያ ላይ ያሉ የሰው ልጆች በሙሉ ከዚህ ከሶስቱም መደብ ውጭ አይደሉም ማለት ነው እና ከዚያም እንግዲህ አልበቀራ የሰው ልጆች ለምን አላማ እንደተፈጠሩ በግልጽ ትናገራለች ማለት ነው ቀጥላ እና ያ አዩሃ الناس اعبدوا ربكم الذي خلقكم በሚለው አያት ካልነበራችሁ የፈጠራችሁ ያመጣችሁ የሚያኖራችሁ የሚቀልብ የሚንከባከባችሁ خالق السماوات والارض የሆነው ጌታ ነውና እሱን ብቻ ተገዙና በመለክተኛው ተመሩ የሚል አጠቃላይ መመሪያን ታስቀምጣለች ማለት ነው ከዛ ፈጥሮ ስለ ሰው ልጅ አፈጣጠር የመጀመሪያው ሰው አደም አለይሂ ሰላም እንዴት እንደፈጠራቸውና ለምን አላማ እንዳመጣቸው ከዛም በህይወታቸው ምን አይነት ችግር እንዳጋጠማቸውና ጀነት ከገቡ በኋላ እንደወጡ ባጭር ባጭሩ ቢሆን ተቀለል ባለ መልኩ የሰው ልጅ ምንጭ የሆኑትን ታላቁን ሰው እሳቸውን ትነግረናለች ስለሳቸው ታሪክ ባጭሩ ታሪክ በኋላ የእሳቸው ታሪክ ለኛ መመሪያና መማሪያ እንዲሆን ታስጠነቅቃለች ማለት ነው ከዛ ስለ በኒ እስራኤል ታነሳለች እስራኤል ልጆች በጥንት እንግዲህ የተላላቅ ነብይ ዘሮች ናቸው ነብዩላህ ኢብራሂም ናቸው ምንጫቸው ከሳቸው የተወለዱት ኢስሐቅ የተባሉት ልጃቸው ያዕቆብን ወለዱ ያዕቆብ እስራኤል ማለት ራሳቸው ናቸው ያዕቆብ መታወቂያ ስማቸው ሲሆን እስራኤል የሚለው ደግሞ የማዕረግ ስማቸው ነው አብዱላህ ወይም አብዱራህማን እንደማለት ይሆናል በአረብኛ ሲተረጎም ማለት ነው እና የዚህ የታላቅ ነብይ እንግዲህ ያዕቆብ ዘር የሆነ ሁሉ እስካሁን ድረስ በኒ እስራኤል በመባል ይታወቃል እነዚህ በኒ እስራኤል በጣም ረጅም የሆነ ታሪክ ስላላቸው እነዚህ ሰዎች ተራት እንዴት እንደነበሩ ዛሬ እንዴት እንደተቀየሩ በማስተዋወቅና በማስጠንቀቅ አላህ Subhanahu Wa Ta'ala ስለነሱ ብዙ እንድናውቅ ታደርገናል ማለት ነው ከዚያ በኋላ እንዲሁ እየቀጠለ ይሄዳል የዚህ የበኒ እስራኤሎች ታሪክ በተለያየ ክፍለ ዘመንና በተለያየ ሀገር የተጫወቱትን ሚና በኸይሩም በሸሩም ትጠቅስልናለች ከዚያ በኋላ አጠቃላይ እንግዲህ አልበቀራ የሰው ልጆችን የወት ዘርፍ ሁሉ የተመለከተች በመሆኗ እነዚህን ሰዎች ካወቅንና ተጠነቀቅን በኋላ ደግሞ ወደ ራሳችን ትመልሰናለች ማለት ነው እስራኤል የበኒ እስራኤል ቅሷ አንድ ሶስተኛውን የሚቃረብ ያህል ይሸፍናል አብዛኛው በእነሱ ላይ ነው የሚያተኩረው ማለት ነው የተለያየ ዘርፍ ያለው ስለሆነ ከዛ ስለ ሶላት አህምያነት ትናገራለች ማለት ነው ነብያውም እንደተከሰው ከዛም አያይዛ ስለ ዘካት ከዛም ስለ ጾም ስለ ሀጅ እንግዲህ አርካን እስላም የተባሉትን ልዩ ትኩረት እየሰጠች በተለያዩ አያቶች ትዳስሳቸዋለች ማለት ነው አልፎ ስለ ሀጅ እንደገና ወደ ማህበራዊ ህይወት በመግባት ስለ ጋብቻ ታወሳለች ስለ ፍጅ ስለ ረጃ ታነሳለች ስለ ጦላት ስለ እጃም ታነሳለች ስለ ተርቢየተል አውላድም ሳይቀር ማለት ነው እነዚህን ሁሉ ታደረገ በኋላ እንደገና ወደ ታሪክ በመመለስ ደግሞ የተለያዩ የታሪክ ዘርፎችን ትዳስሳለች እና እነዚህን ሁሉ ነገሮች ያካተተች ናት እንግዲህ ጓላ ጓላ ያሉትን ዋና ዋናዎቹን ለምሳሌ ለመጥቀስ ያህል ነው እንጂ ዝርዝር ከተባለ ራሱ አንቀጾቿ ብዙ ነገሮች እንዳካተቱ ነው የሚያሳየን ስለዚህ በውስጧ የተለያዩ ባህሪያቶች ያሏቸው ደግሞ አያቶችን አቅፋለች አንደኛ አያተል ኩርሲ የምትባለው አዶሙ አያትን ፊ كتاب ማቁርአን ውስጥ ወደር የሌላት ብቸኛ ልዩ የሆነችውን አያት በውስጧ ትገኝባታለች ማለት ነው እሷ በጣም ረጅም ሱራ በመባል እንደተታወቀች በደረጃ ደግሞ ከአያቱ ሁሉ ሁለት መቶ 36 አያት ሁሉ የመጨረሻ የበለጠችው አያተል ኩርሲ በውስጧ ትገኛለች ማለት ነው እንደገና ደግሞ የቁርአን መደምደሚያ ወይም አጠቃለያ የምትባለው ወጥቆ የመን ትርጃኡነ ሲ የምትባለው አያ በውስጧ ትገኝባታለች እንደገና አጥወሉ አያቲን ፊ ኪታብላህ እሷ በሱራ ደረጃ የመጨረሻ ረጅም እንደሆነች በአያት ደረጃ ደግሞ የመጨረሻ ረጅም የምትባለውንም አያ በሷ ውስጥ መጨረሻ አካባቢ እናገኛለን ያ አዩሃ الذين آمنوا إذا تداينتم بدين إلى أجل مسمى የሚለው ለማለቅ አንድ ገጽ ሲቀረው ሙሉ ገጽ የሚሸፍን ረጅም አያት የምናገኘው እዚህ ሱራ ውስጥ ነው ማለት ነው እና እነዚህንና የመሳሰሉትን ቁም ነገሮች አካተተች ናትና ይህች ሱራ ስለዚህ ነብዩ አለይሂ ሰላቱ ወሰለም እሷን መያዝ መታደል ነው እሷን ማጣት ትልቅ ኪሳራ ነው ያሉት ለዚህ ነው ማለት ነው እና ፈዳኢሏ በተመለከተ እንግዲህ ቀደም ሲል ባጭሩም ቢሆን ለመጠቆም ሞክረናል አንድ ለየት ያለ ነገር የተናገሩት ነብዩ አለይሂ ሰላቱ ወሰለም እሺ የቀ እንደገና ቆይቶ ብለን አሁን ወንም መልሳለን ወደ እንትኑ አዑዙ ቢላሂ ሰሚል አሊም ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም ዝግሩ ረባታ ማዛይ ከሆነ አላህ ስም እንጀምራለን አሊፍ ላም አላሁ አዕለሙ ሙራዲሂ ቢዳሪክ አላህ ሱብሃነሁ ወተዓላ Ta'ala ቁርአንን በሁለት መልክ እንዳወረደው ይናገራል ከዚህ ቀጥሎ በምትመጣው ሱረቱ አሊ ኢምራን ላይ በግልጽ እንዲያስቀመጠው ማለት ነው እና ምንድነው هي آيات محكمات هن أم الكتاب وأخر متشابهات ቁርአን ሲባል አብዛኛው ክፍል አያቱ ሙህከማት ግልጽ የሆነ ማንኛውንም አረበኛ ቋንቋ የሚያቅሰው በቀላሉ መልእክቱ ሊገባው የሚችል ግልጽ የሆነ መልእክት ያዘሉ አንቀጾችን በስፋት የያዘ መሆኑን ሲገልጽ እንደገና ወኡኸሩ ሙተሻቢሃት በቁርአኑ ውስጥ ግልጽ ያልሆኑ የተወሰኑ ቃላቶች ይገኛሉ ወይም አሻሚ የሆነ ሐሳብ ያላቸው ማለት ነው በዚህ መልክ ተከፈለ በኋላ ሙህከም የሆኑትን ግልጽ የሆኑትን ሁነ ኡሙል ኪታብ ይላል የኪታቡ ዋና መሰረቱ ያ ግልጽ ታያቶች አያቶች ናቸው ግልጽ የሆኑት አያቶች በቂ መልእክትን አስተላልፈዋል ስለ ዲነል እስላም በተለያየ መልኩ በፍሩዕም ሆነ በኡሱል በግልጽ አያቶች ተገልጿል ማለት ነው አንዳንድ ሀሳባቸው ግልጽ ያልሆኑ አያቶች ሳሉ እነዛ ቢታወቁም ባይታወቁም ግልጽ ከሆነው አያት የተለየ ሀሳብ የላቸውም ይላል ግልጽ የሆነው አያት ሁሉንም መልእክቱን አጠቃሏል እነዚህኞቹ ቢታወቁ ኑሮ እዛው ግልጦ አያት ጋራ ያለውን ሐሳብ የሚያጠናክሩ ነው እንጂ የሚሆኑት ከዛ የተለየ አዲስ ሐሳብ እንደሌለባቸው ይገልጽልናል ማለት ነው ለማንኛውም አላህ Subhanahu Wa Ta'ala ሙተሻቢያትና ሙህከማት ብሎ እንደከፍ እንደከፈላቸው ሙህከማቶቹ በጣም በርካቶች ናቸው ሙተሻቢያት የሚባሉት ግን ለና ሙላያል የተወሰኑ ነገሮች ናቸው በዋናነት የሚጠቀሱት የተለያዩ ስራዎች መክፈቻዎች ናቸው ከነዛ አንዱ ይሄ ነው አልኢስላም ብሎ ሶስት ፊደል አገኘን መጀመሪያ ላይ ማለት ነው ይሄንን ፊደል ይሄንን ቃል አልኢስላም የሚለው በቀጥታ ትርጉሙ ምን ማለት ነው ይባል ይህ ነው ብሎ መተርጎም አይቻልም በእርግጠኝነት ማለት ነው እንግዳውሳ አላሁ አለም ወራዲ ባለቤቱ ለምን እንዳወረደው መልእክቱን እሱ ነው የሚያውቀው እሱ ያውቀው ብሎ ማለፉ ይመረጣል ይህንን አብዛኛዎቹ ሰለፈ ወኸለፈን የሚመርጡት ይሄን ነው ቃላ ረሲም አቡበክር ወዑመር ወዑስማን ወአሊ ወአብዱላህ ብን መስዑድ እና ኹለፋው الاربعه እንዲሁም ደግሞ አዕለሙ ሱሐባ ከሚባሉት አብዱላህ ብን መስዑድ ይሄን አላህ አለም ብሎ ማለፍን ይመርጣሉ ማለት ነው እነዚህ እንግዲህ ዋና የነብዩ በቅርብ የነበሩ ሰዎችና ያቃሉ ተብሎ የሚጠበቁት እነዚህ ናቸው እነዚያ እናቅም ካሉ ሌሎቹ በእድሜም በደረጃም ዝቅ ያሉ ናቸው ሌሎቹ ሊያውቁት እንደማይችል የታወቀ ጉዳይ ነው ማለት ነው አላህ ደግሞ Subhanahu Wa Ta'ala አላህ እንጂ ማንንም አያውቀውም ብሏል እሱ ራሱ ይሄ ከሆነ እሱ የደበቀውን ማንም ሊያውቀው አይችልም ማለት ነው አንዳንዶቹ ግን ግምታዊ አስተሳሰብ ይሰጣሉ ምናልባት እንዲህ ለማለት ፈልጎ ይሆናል ምናልባት ምናልባት ከምናልባት አያልፍም ማለት ነው ግን በእርግጠኝነት ማለት የሚገባው አላሁ አለሙ ቢሙራዲህ ቢዛሊክ ይህንና ይህን የመሰሉ ቃላቶችን ትክክለኛ መልእክትና ትርጉማቸውን አላህ ነው የሚያቀው ማለቱ የተመረጠ ይሆናል ማለት ነው እዚህ ላይ ታዲያ አላህ ቁርአንን ለሰው ልጆች መመሪያ ብሎ ነው ያወረደው ለጅኖችም ጭምር ታዲያ ለመመሪያ ተብሎ የተወረደ ነገር አንዲት ሁለት ቃል ቢሆን ለምንድን ነው መልእክቱ ግልጽ ያልሆነ ነገር የሚኖረው መመሪያው ጊዜ ግልጽ መሆን አለበት የሚል ጥያቄ ያስነሳል አዎ ለዚህ አባባል ቀደም ሲል መልሱ አልፏል ማለት ነው አጠቃላይ ቁርአን መመሪያ ነው ግን በመመሪያነቱ የጎደለው ነገር የለም እነዚህ የተወሰኑ ቃላቶች ሐሳባቸው ሳይታወቅ መቅረቱ የመመሪያነቱን አያጎለውም ምክንያቱም ግልጽ የሆነው ክፍል ሁሉንም መልእክት አጠቃሎታል ብሏልና ማለት ነው ያልታወቀ መልእክት ይኖራል ተብሎ እንዳይጠራጠር አያቱ ሙህከማቱን ሁነ ኡሙል ኪታብ የኪታቡ ዋና ምንጩና መሰረቱ እንብርቱ ሙህከሙ ላይ ነው ስላለን የኛው ታወቀም አልታወቀም የሚያመጣው ለውጥ የለም ማለት ነው ፋይዳውስ ምንድነው ወደሚለው በምንመጣ ጊዜ አንደኛ ሙተሻቢ ሆነ ሙህከማቱንም አላህ ያወረደው መሆኑን አውቀን በመቀበላችን አጅር እናገኛለን እንዲሁም በመቅራታችን አንድ ባንድ በፊደሉ ልክ አጅር እናገኝበታለን እንዳውም ስለ ሑሩፍ አልቁርአን አጅር ሲገልጡ ምሳሌ አድርገው የጠቀሱት ይሄንን ነው አሊፍ ላም ሚም من قرأ القرآن فله عشر حسنات فله حسنة والحسنة بعشر أمثالها لا أقول ألف لام ميم حرف بل ألف حرف ولام حرف وميم حرف ألف لام ميم የሚለውን እንደ አንድ ፊደል እንዳትወስዱት ሶስት ፊደል ነው ስለዚህ ሶስት ፊደል አሊፉ ለራሱ 10 ሐሰናት አለው ላሙም 10 ሐሰናት ሚሙም 10 ሐሰናት አሊፍ ላም ሚም በማለት ብቻ 30 ሐሰናት ይጻፍልሃል ስለዚህ ይሄ አይነት ፋይዳ አለው ማለት ነው ትርጉሙን ባታቀውም እና ይሄንን እንግዲህ አንደኛ አጅር እናገኛለን በቀራን ቁጥር ልክ እንደሌላው ማለት ነው ሁለተኛ ደግሞ በማመን ሁሉም ምን عند ረቢና ሁሉም ሙህከሙ ሙተሻቢውን ከጌታችን ነው የመጣው ብለን ደግሞ መቀበላችን ጧችንን ያሳያል አላህ ያለንን ታማኝነት በዚህ እንጠቀምበታለን ማለት ነው በተጨማሪም ይሄ ነገር ምንድነው መወረዱ ባይወረድ ምን ይጎዳ ነበረ ሙተሻብ የሆነው ነገር መወረዱስ ደግሞ ያመጣው ለውጥ ምንድነው የሚለው ጥያቄ መልሶ ከተነሳ ሌላ ሰበብ የሆነ ነገር ይጠቅሳሉ ማለት ነው እንግዲህ ቁርአን ባንወርድበት ጊዜ እንደሚታወቀው በአረቦች ቋንቋ ነው የወረደው ከአረቦችም በቁረይሾች በቁረይሾች አነጋገር ዘይቤ ነው አብዛኛው አወራረዱ ማለት ነው ስለዚህ አረቦቹ በዛ ወቅት ቁርአንን የአላህ ቃል አይደለም ለማለት ይከራከሩና ይፈታተኗቸው ነበር ነብዩን አለይሂ ሰላቱ ወሰለም ና ይሄ አንተ የምትለው ነገር አንተ ራስህ የፈጠርከውና ያቀናበርከው ዜማ እንጂ የጌታ ቃል አይደለም እያሉ ሲከራከሩ የጌታ ቃል ካልሆነ ታዲያ ለምን ነው እናንተስ መስሉን ማታመጡት ብሎ እዙ ሱራ ላይ ፈቅ ብሎ እንደሚያመጣው ተሐዲ ያደረገበት ነው ማለት ነው ወለው ሸና ለቁልና مثل هذا ይሉ ነበር ያንተ የምትለው የምታነበንበው ነገር እኮ ከጌታ የመጣ ሳይሆን ዝም ብለ ራስህ የምታዘጋጀው ግጥም ነው ይሏቸው ነበር እኛም ብንፈልግ ኑሮ አንተ እንደምንለው እንደምትለው ማለት እንችል ነበረ ይሉ ነበር ያኔ አላህ Subhanahu Wa Ta'ala እንዳላችሁትም አምትችሉ ከሆነ ለነገሩ ፊደሉም እንግዳ የሆነ ፊደል የለባችሁም ያው የምታቋቸው ናሊፍ እነላም እነሚም ወዘተ ናቸው አይደለም በቃ እንግዲያማ ተመደንፋት በስራ ላይ አውሉትና ያው የተወሰነ አረፍት ነገር አቀናብራችሁ ወፈቱ ለቢሐዲስ ምትልሂ መጀመሪያ ሙሉ የሆነ ቁርአን እሱን የመሰለ ለማምጣት ከቻላችሁ ሞክሩ ከዛ ይህን ካልቻላችሁ ደግሞ ቢአሽር ሱወሪን አስር ምዕራፍ አንጡ ካልቻላችሁ ደግሞ ቢሱረት ምትሊ አንድ ምዕራፍ እንኳን እስቲያምጡና ተወዳደሩት በማለት ለማፋጠጥና እነሱ ለማጋለጥ የተጠቀመበት ዘዴ ነው ይላሉ ማለት ነው ስለዚህ እንግዲህ ያም ሆነ ይህ አላሁ አለሙ ቢሙራዲሂ የሚለው አጠቃላይ ና አስተማማኝ መልስ ነው እና ያው ክፍለ ጊዜው ስለተገባደደ አዚሁ ላይ ባንዶ አያትን ቆማለን ማለት ነው የመጀመሪያው ዙር በቀጣዩ ኢንሻአላህ እንመለሳለን ወሰለላሁ ወሰለም አለ النبي وعلى اله አለ ረሱላህ ሰለላሁ ዐለይሂ ወሰለም الله ተመልሰናል ቀደም ሲል የተጀመረው ሱረቱል በቀራ አሁንም እንግዲህ አላህ Subhanahu Wa Ta'ala በዚህ ስራ ውስጥ ብዙ ፋይዳ ነገሮችን እንደሚያስተምረን ነው በመግቢያው ላይ ለመጥቀስ የተሞከረው አሁን መጀመሪያ የኢማንን ጉዳይ ያነሳል የእስላም መሰረቱ ኢማን ነውና ማለት ነው ከዛ በፊት ግን ለዚህ ለኢማናችን ምንጭ የሆነውን ኪታባችንን ታጭሩ ምንነቱን ይጠቅሰናል ማለት ነው ምንጩ ማን እንደሆነ የሱ አስፈላጊነትም ማን እንደሆነ እንረዳ ዘንድ ذلك الكتاب ይላል ذلك الكتاب ይህ ነው ኪታብ የተለያየ ትርጉም አለው እንግዲህ ያንዳንዷ በደንብ እንትን እንድትሉ ذلك ማለት የጥቅሻ ስም ነው ወደፊት እንደዚህ የሚታይ ነገር ያ ተብሎ በጣት ተቀስሮ በማመላከት ይነገራል እና የማመላከቻ ቃላቶች ሶስት ደረጃ አላቸው በአረበኛ አንደኛ ዛ ይባላል ሁለተኛ ዛከ ይባላል ሶስተኛ ዛሊከ ይባላል ሶስቱም አባባል ደረጃቸው ቅደም ተከተል ነው ማለት ነው እና በቀላል በቅርበት ላለ ነገር ሀዛ ትለዋለ ማለት ነው ሀ ለተንቢ ይጨመርበትና አስሉ ዛ ነው መጥቀሻው ሀዛ በቅርብ ዝላለ ነገር ሀዛ ትላለ ማለት ነው ትንሽ ራቅ ላለ ከሆነ ዛከ ትለዋለ ማለት ነው በጣም የራቀ ከሆነ ደግሞ ዛሊከ ትላለ ማለት ስለዚህ አሁን አላህ ዛሊከል ኪታብ አለ ያ ኪታብ ይላል ኪታብ ያ ነው ኪታቡ አሁን ያለው አብሮን ነው ቅርብ እስከሆነ ድረስ ሀበል ኪታብ ነበር የሚባለው በሌላው ቦታ እንደሚለው ማለት ነው አሁን ግን በርቀት ያኔ የጠቀሰው ለምንድን ነው የደረጃውን ርቀትና ምጥቀት ለማመልከት ነው እናንተ አብሯችሁ ስላለ እንደ ቀላል ነገር አርጋችሁ ብታውቱ ኪታቡ በጣም እንግዲህ የራቀና የመጠቀ ነው በማንኛውም ኪታብ የሚለካ የሚደካ የሚመጠን አይደለምና ያ ደረጃው እጅግ እንደ ሰማይ ከዋክብት የራቀና የመጠቀ የሆነው ኪታባችሁ እሱ ነው ኪታብ ማለት ይላል አላህ Subhanahu Wa Ta'ala ذلك الكتاب ذلك الرجل እንደሚባለው አንድ ሰው ለየት ያለ ባህሪ ዝነኛ የሆነ እንደሆነ ያ ሰውዬ ይባላል ማለት ነው ስለዚህ ኪታብ ማለት ይህ ነው እሱ ይቻለው እንደ kitab አይቆጠርም በሱ አንጻር ማለት ነው ስለዚህ ኪታብ እንግዲህ አዘሙ ኪታብ ፊል ዓለም ዓለም ላይ አላህ Subhanahu Wa Ta'ala ተፈጠራ ጀምሮ እስካሁን ድረስ ከተገኙት መጽሐፎች ሁሉ የላቀና የመጠቀ የመጨረሻ ታላቅ kitab ማለት ይህ kitab ነው ይላል አላህ Subhanahu Wa Ta'ala ማለት እና አላህ ከዚህ kitab በፊት ለተለያዩ ነብያቶች kitabዎች አውርዷል እንደሚታወቀው ዘፍየስ ላይ ይጠቅሳል ራሱ እና እነዛ ኪታቦች ሁሉ ምድር ለተላላቆቹ ነብዮች እንኳን የተላኩትን ስማቸው የሚታወቁትን ብንጠራቸው እነ ሶሆፉ ኢብራሂም ወሙሳ እና ተውራቱ ሙሳ እና እንጂል ኢሳ ነዘቡር ዳዊት ይገኛሉ ማለት ነው እነዚህ ሁሉ ከጌታ የመጡ ኪታቦች ናቸው በመሰረቱ ይህን ቁርአን ጋራ በሚወዳደሩበት ጊዜ እነሱም ቁርአንን ሊወዳደሩት አይችሉም ማለት ነው በይዘታቸውም በመልእክታቸውም ቢሆን ከቁርአን አንጻር ሁላቸውም ለቁርአን እንደ በር ከፋች እንደ ናቸው እንጂ ቁርአንን እንደ ወደረኛ ሆነው ሊቀርቡ አይችሉም ስለዚህ ወሙሃይሚነን አለይ ይላል ያለፉትን ኪታቦች ሁሉ በበላይነት ጠቅሎ የሚመራ የነሱን መልእክት በሙሉ የሚወርስ ብሎ ነው ያመጣው ማለት ነው ስለዚህ አላህ ያወረዳቸው ኪታቦች እንኳን ከቁርአን ጋራ ሊወዳደሩና ሊቀራረቡ የማይችሉ መሆናቸውን ለማሳየት ያ ወደር የሌለው በጣም የራቀ የመጠቀው ታላቁ ኪታብ በማለት ይገልጸዋል ማለት ነው እንግዲህ ከአላህ የመጡትን ቀደምት መጽሐፎችን የሚያጥፍና የሚበልጥ መሆኑ ከተረጋገጠ ከበፍጥሮች የሚዘጋጁ መጽሐፎችስ ከዚህ ቁርአን ጋር ሊወዳደሩ ይችላሉ በፍጥር የሚጻፍ ማንኛውም ፍጥር ቢያዘጋጀው ቁርአን ጋር ሊወዳደር የሚችል ምንም ነገር እንደሌለ በቀጥታ ያሳየናል ማለት ነው ስለዚህ ኪታብ ብሎ ዝም ይህ ነው ይላል ማለት ነው አንድ ወይም ذلك الكتاب ያ ደረጃው የላቀና የመጠቀው ታላቁ ኪታብ እንደ ሙብተዳ ታረገውና ይሄንን ዛሬ فيه من رب العالمين ከዓለማት ጌታ የተላከና የተወረደ ለመሆኑ ጥርጥር የለበትም ይላል ማለት ነው የመጀመሪያው አባባል እንግዲህ ذلك الكتاب የሚለው አረፍተ ነገሩ እዛ እናጠቃልላለን ኪታብ ማለት ይህ ነው አለቀ ሌላ ኪታብ የለም ብለህ ነው የምትቆመው ማለት ነው በሁለተኛው ሳ ያ ታላቁና በጣም የላቀው ኪታብ አልክ ዳረይ በፊ ከየት ነው የመጣው ምንጩ ማን ነው የሚለውን መልስ ለመስጠት በሱ ጥርጥር የለበትም ይላል በሱ ጥርጥር የለበትም ምን ለመሆኑ ነው ጥርጥር የሌለበት ተንዚሉ ምን ረቢል ዓለሚን በሌላው ሱራ እንደተጠቀሰው ማለት ነው ከዓለማት ጌታ የተላከ የተወረደላችሁ መሆኑ ጥንጣት አትጠራጠሩ ማንም መልአክ ወይም ሰው ወይም አጋንንት የጻፈውና የላከው እንዳይመስላችሁ በቀጥታ ከዓለም ባለቤት የተላከ መሆኑ ጥራይ መጣን የመጠራጠር አይገባም በሱ ጥርጥር የለም ይላል ማለት ነው ከዚያ በኋላ ሁደል ለሙተቂን ይህ ኪታብ ታዲያ ለሙተቂ ለጥንቁቃን መመሪያ ነው ይላል ኪታብ አላህ Subhanahu Wa Ta'ala ያወረደው ለምንድነው አላማው ጥንቁቃን የሆኑትን ባሮችን ወይም ፈርሃያን የሆኑትን ሊያስጠናቅቅበት ነው የነን መመሪያ የተቀበለና የተከተለ ከዘላለም ውርደትና ውድቀት ይድናል ይህንን መመሪያ ያልተቀበለና ያልተከተለ ደግሞ ነግዚያው እንኳ ቢኖርም የተወሰነውን እድሜ ያህል በመጨረሻ ዋጋ ቢስኖ ይወድቃል ብሎ የሰው ልጆች እድል የተወሰነበት kitab ነው ማለት ነው ስለዚህ ጥንቁቅ የሆኑት ይህንን መለኮታዊ መመሪያ ልዩ ትርጉም ይሰጡታል ይከወነ እድሌ በዚህ kitab ከሆነ የሚወሰነው ስለዚህ በዚህ kitab ጌታ የነገረኝንና የመከረኝን ሁሉ መከተልና መቀበል አለብኝ ብለው የህይወታቸው መመሪያ ያደርጉታል በፍቃዳቸው ማለት ነው ሌሎቹ ያልታደሉትና የገረሩት ግን ተነጤፍ አይቆጥሩትም ይሄን ነገር ማለት ነው ስለዚህ አላህ ምን አለ ይህ ታላቅና ልዩ የሆነ ኪታብ ሁደል ለሙተቂን ጌታን የሚፈሩ ለሆኑት ህዝቦች መመሪያቸው ነው ለማይፈሩት ለትዲተኞቹ ግን ጌታ ያው ቢልክላቸው መቀበል ስላልፈለጉ እነሱ እንደ መመሪያ አልተጠቀሙበትም በሌላ ቦታ ላይ ሁዴል ሊናስ የሚል እናገኛለን ለሰው ልጆች ሁሉ መመሪያ ይላል ማለት ነው ለሰው ልጆች ሁሉ መመሪያ ብሎት ያበቃ እዚህ ደግሞ ሊልሙተቂን ለጥንቁቃኖቹ መመሪያ የሚለው አይጋጭም ወይ ሁለቱ አባባል የሚል ጥያቄ ያስነሳል አይጋጭም በመሰረቱ ለሰው ልጆች ሁሉ መመሪያ ብሎ ነው ያወረደው ግን የሰው ልጆች በመቀበልና ባለመቀበል ተለዩ በገዛ ባህሪያቸው ማለት ነው እንግዲህ የተቀበለው የራሱ ጥሪት አደረገው ማለት ነው ለሱ ብቻ እንደተወረደለት ሆነ ያልተቀበለው ደግሞ ስላልታደለ ስላልተጠቀመበት ቢላክለትም አልማይ መጠቀም ስላልቻለ እንዲያልተለከለት ሆነ ማለት ነው ስለዚህ አንድ ሰው ለምሳሌ ፀሐይ ለሁሉ ሰው ነው የምትወጣው ተወሰነ ሰው ተወጣለች ግን አይን የሌላቸው ዕውራን አይጠቀሙባትም እነሱ አይን ስለሌላቸው በእነሱ አልተላከችም በአይኑ ቢኖር ቢኖራቸው ኑሮ ይጠቀሙ ነበር ለማየት ባለመቻላቸው ግን አልተጠቀሙባትም ማለት ነው ስለዚህ አይን ላላቸው ነው ብሎ ቢነገር ችግር የለም በተጨባጭ አገልግሎት የምትሰጠው አይን ላላቸው ነውና ማለት ነው እና ለጥንቁቆቹ ነው አላህ Subhanahu Wa Ta'ala መመሪያ ያደረገላቸው ሌሎቹም እንግዲህ ትብታቸውንና እንትናቸውን ትተው ቢመለሱ ለነሱ መመሪያ ይሆንላቸዋል ግን እነሱ ሊጠቀሙበት ባለመፈለጋቸው ለነዛ እንዲያልተላከ ሆነና ለጥንቁቃኖቹ ብቻ ጠቃሚ መመሪያ ነው ተባለ ማለት ነው እነዚህ ሙተቂን የሚላቸው እንግዲህ አላህ Subhanahu Wa Ta'ala እነማን ናቸው የሚለውን የበለጠ እንድናውቅ ተጨማሪ ማብራሪያ ይሰጣል ማለት ነው አንደኛ ሙተቂ የሚለው ቃል እንግዲህ በልብ ውስጥ የጌታ ፍራቻ ያለበት ማለት ነው ስጋት አለበት የጌታን ትእዛዝ ሳላከበርኩኝ ጌታ ነገ ይጠይቀኛል ወይም የከለከለኝን ነገር ከተዳፈርኩኝ በወንጀል ይይዘኛል ይቆጣብኛል የሚሉ ሰዎች እነዚህ ፈራሃን ይባላሉ እነዚህ ናቸው በዚህ ኪታብ አላህ Subhanahu Wa Ta'ala እንዲጠቀሙ ያደላቸውና የመደባቸው ይላል እና የፈለጉትን ብሰራ የፈለኩትን ባወራ ማንም አይጠይቀኝ ከሞተ በኋላ ማንም ሰው ተመልሶ ሲመጣ አላየንም የሚሉት ደንዳኖችና ገራራዎች ግን ራሳቸውን ከተቋ አርቀዋል ማለት ነው ይህ ከሆነ ድረስ ቀጠሮ እስከሚደርስላቸው በዚህ በዱንያ ላይ እንደፈለገ ይፈነጫሉ በመጨረሻ ግን ወጥመድ ይገባሉ እነዚህ አልተጠቀሙበትም ይለናል ማለት ነው الذين يؤمنون بالغيب እነዚህ አላህ Subhanahu Wa Ta'ala ቁርአን መመሪያ እንዲሆንላቸው ያደላቸው የዚህ ድል ባለቤት ለመሆናቸው ማረጋገጫው ምንድነው በገይብ የሚያምኑ ናቸው ይላል ማለት ነው ገይብ ማለት ሩቅ ድብቅ ስውር የሆነ ነገር ማለት ነው ድብቅ በሆኑ ነገሮች የሚያምኑ የሆኑት ናቸው ፈራያን የምንላቸው አለ እና ሰው እንግዲህ ሁለት አይነት አይን አለው አንደኛ ያው የውጭ አይን አለው ጥንድ አይኖች አሉት እነዚህ ጥንድ አይኖች አካል ያላቸውን ነገሮች ሁሉ ያይባቸዋል ማለት ነው ሁለተኛ የህሊና አይን አለው የሰው ልጅ ከሌላው ነፍሳትና እንስሳት የሚለይበት አንድ ነገር ከአካባቢ ያለው ያየውን መረጃ ተሰበሰበ በኋላ ያን ነገር በማመዛዘንና በማመሳከር በልቡ አንድ ባይን የማይታይ ነገር ይረዳል ማለት ነው ያ ውስጣዊ አይን ይባላል ስለዚህ ያ ውስጣዊ አይን የሚያየው ነገር አለ እነዚህኞቹ ከሃዲዎቹ ግን ልክ እንደ እንስሳዎቹ በግልጽ አይናቸው ብቻ አካል ያለውን ነው የሚያዩት እንጂ ከዛ ጀርባ ያለን ነገር ሊያው አይፈልጉም ማለት ነው እኒህ ሙእሚኖች ግን ከነዛ የሚለዩት ሙእሚኑና ቢልገይቢ ከሐዋሳታቸው የራቀና የተደበቀ ነገር የሚያምኑ ናቸው አይናቸው የሚያውትን ነገር እንደሚያምኑ በጆሮአቸው የሚሰሙትን እንደሚያምኑ አላህ ደግሞ የነገራቸውን ነገር በህሊናቸው ይደርሱበታል ያውታል ያንን ነገር የሚቀበሉት ናቸው ይላል ማለት ነው እና ሰው እንደሚታወቀው እንግዲህ የተለያዩ ሐዋሳቶች አሉት የሚታይን ነገር ባይኑ ያይቶ ይረዳዋል የሚጨበጥ ነገር በእጁ ጨብጦ ይረዳዋል የሚሸተትን ነገር ባፍንጫው አሽቶ ይረዳዋል የሚቀመስ ጣዕም ያለውን ነገር በመላስ ተምሶ ያቀዋል በልብ ደግሞ የሚታወቁትን ነገሮች ተመራምሮና አጥንቶ ይደርስባቸዋል እነዚህ ሐዋሳቶች ናቸው ሰዎች እንግዲህ አላህ Subhanahu Wa Ta'ala የወፈቃቸው እንደውም ከዛሂር አይናቸው የውስጥ አይናቸው ነው የበለጠ ከሌላው የሚለያቸውና የበለጠ የሚጠቅማቸው ይህንን እንግዲህ በሐዋሳታቸው በአይናቸው በጆሮአቸው ያልደረሱበትን ነገር አላህ ጌታቸው ሲነግራቸው ረሱላቸው ሲያስተምራቸው ከኔ ሐዋሳት ይልቁንስ ጌታ ያለው ነው ሐቅ የሚሆነው እኔ አንዳንድ ጊዜ ብዥታ ይፈጠርብኛል የሌለ ነገር ያለ ይመስለኛል አላህ ግን አስደቁል ቃይል ነውና ወመን አህደሱ ምን አስደቁ ምን አላህ ቃይል እንዳለው ጌታ ከነገረኝ እንዴት አላምንበትም ሰው ተሞተ በኋላ በመቃብር ይጠየቃል እንደገና ነገው መልቂያማ የሚባል ነገር ይመጣል ጀነት አለ ጀሃነም አለ ሚዛን አለ ሂሳብ አለ ሲራት አለ ብሎ ሲናገር ይሄ ነገር ባለቤቱ ነው የተናገረው አዘጋጁ ነው ራሱ ጌታ ነገር እኔ ባይኔ ካላየሁት ብዬ እንዴት ያለሁኝ ብለው በቀጥታ በሐሳሳቸው ያልደረሱባቸውን ነገሮች የሚቀበሉና የሚያምኑ ናቸው የዛ አይነት እምነት የማይቀበሉ ሰዎች የቁርአን መመሪያ ለነሱ ምንም አይጠቅማቸውም ይላል ማለት ነው እና የምናምንባቸው ለአርካነል ኢማን የሚባሉት ነገሮች ሁሉ አብዛኛዎቹ ወይም ሙሉ በሙሉ ማለት ይቻላል ገይብ ናቸው መጀመሪያ የምናምነው በማን ነው በአላህ ነው በአላህ አላህን ዛቱን በጃሃድ ተከስቶ አላየንም ድምፁንም አልሰማንም የት እንዳለም እናቀው ነገር የለም ግን አላህ ራሱ ማን እንደሆነ እንዴት እንደፈጠረን ለምን እንደፈጠረን በሚገባ ነገረ አስተማረ ማለት ነው ስለዚህ ግድ ባይናችን ካላየን በስተቀር አናምንብህም ልንል አንችልም ማን ሙእሚኖች እስከሆነ ድረስ ጌታ በቂ መረጃ ሰጥቷል ከማየት ያላነሰ ተጨባጭ መረጃዎችን ሰጥቶናልና እነዛን መረጃዎች በህሊናችን ተረርተን ጌታ መኖሩን ያለንም ጥርጥር እንቀበላለን አማኞች ስንሆን ማለት ነው ስለዚህ እነዚህ ሙእሚን بالغيب ይባላሉ ሌላ ያልታደሉት ለምሳሌ ኮሙኒስት ተጠየቀው ጌታ የሚባል ነገር ላይኖር ይችላል ባክህ ማናየው ይላል ማለት ነው ለምን እሱም ያምነው ሁል በጋድ የሚታይ ነገር ብቻ ነው ይሄ መሰብሰብ ቢጥቁሞ ቆሞ ይሄን ያምንበታል ግን ስለጌታ አያምንም ማለት ነው ይሄ ደግሞ ወደ እንስሳው ዓለም ማሽቆልቆል ነው እንስሳው ልክ በጋድ የሚታዩትን ነገሮች እንደኛው ያምንበታል አሁን አህያውን በዚህ ስል ብትለው ግድግዳ ጋር ይዞ አይጋጭም ጌታ ያለው ነገር አይቶ በክፍቱ ነው የሚሄደው ማለት ነው ስለዚህ የሰውነት ባረጉን ትቶ ወደ አህያው ዓለም ነው የወረደው ማለት ነው ያ እሱ እንግዲህ ነቃውኝና ተሻሻልኩኝ ብሎ ነው ያለው አላህ ግን Subhanahu Wa Ta'ala ከእንስሳው ዓለም ከፍ በሉና በሌን አይናችሁ ሞቁ እኔ የነገርኳችሁን መረጃ ተጠቅማችሁ እኔ ጋራ ተዋወቁ እያለ ነው ያን ስለዚህ አላህ Subhanahu Wa Ta'ala እንግዲህ እሱ በመኖሩ ያለምን ጥርጥር እናምናለን ለምን በገይብ በማመን ሸርጥ ነውና ማለት ነው ሁለተኛ በኩቱቦች መኑ ነው የሚለን ኩቱቦችን በቀጥታ አላህ ጽፎ ለነብዮች ያስተላልፍ አላየንም እኛ ባይን ምስክርነት አይደለም ግን ከጌታ የመጣ ኪታብ ነው ተብሎ ይነገረናል ያ ኪታብ እኔ ባለ አይኔ ያየሁት ጌታ ከሰማይ እንደዚህ ተመልብሎ ሲወርድ ታላየሁት በስተቀር አልቀበልም ታልክ ሙሚን ልትሆን አትችልም ነው ስለዚህ አላህ سبحانه وتعالى አውርጀዋለሁ እስካለ ረሱል ተቀብለዋለሁ እስካሉ ድረስ ይህን ነገር ፍርአተ ጥብብሉን እንኳን ባናየው ተበይ ባምነንበታል ማለት ነው ረሱልን ፍርአቱ ረሱል ራሱ ከሰዎች መካከል ተነስቶ ነው ነብይ ሆንኩኝ የሚለው ስናየው በአካል ክፍሉ ምንጊነት የለው እንደኛ ሁለት እግር ነው ሁለት እጅ ነው ያለው ሁለት አይን ነው ያለው ቁመቱም ውፍረቱም ተሰው የተለየ ነገር አይደለም ኢነማ አነ በሸሩ ምትልኩም ነው የሚለው ግን አላህ Subhanahu Wa Ta'ala ያለም ባለቤት የሆነ ጌታ አነጋገረኝ መመሪያ ሰጠኝ ይያለን ነው ያ ነገር እውነት ያን ሰውዬ ጌታ አነጋግሮታል መመሪያ ሰጥቶታል ብለህ ተጠራጠርክ ተጠራጠርክ ይችላል ለማለት ነው ለምን አላየህምና ግን ጌታ ይሄን ሰው የመረጥኩት ካለ የመምረጥ ስልጣን የሱ ነው የመስጠር ስልጣን የሱ እንደመሆኑ ስለዚህ ጌታ ተመረጠው ምን አለ ብለን እንስማማለን ማለት ነው በገይብ ማመን ማለት ይሄ ነው ነብዩን እንደ ሰውነቱ እናየዋለን ግን ስልጣኑን የንቡዋ ሳባው ሲደርብለት ባይናችን አላየንም ማለት ነው ግን ያን ነገር አላህ ሆኖ አዝሎ ተነገረን መቀበል ነው ያለብን ማለት ነው መላእክቶችን ስንል እንደዛው ኃይብ ናቸው መላእክቶች እንግዲህ ረቂቃን ናቸው እንዳየር ናቸው ሰባት ሰማያት ሁሉ የሞሉት በምድርም ደግሞ በጣም በርካታ የሆኑ በተለያየ ስራ የተሰማሩ ፍጥሮች እንደሆነ ይነግረናል ግን አንድ መላእክታን በጃሃድኛ ይተናናቀም ግን ባይኔ ካላየሁት እኔ መላእክታ ይባል ነገር አላውቅም ካል ወደ ኩፍሩ ዓለም ሄድክ ማለት ነው ጌታ አሉ እስካለኝ ድረስ መላእክቶች አሉ ብለህ ከተቀበልክ ግን የጌታን መግለጫ ካንተ ሐዋሳት የበለጠ ደረጃ ክብር ሰጠኸው ማለት ነው የውመል አኺር የሚባለው እንደዛው ነው የመጨረሻ ዓለም የሚባለው ተሞት በኋላ ተነስቶ ተመቃብር ወጥቶ ከዛ የሥራ ውጤቱን ተነግሮት ተመዝኖት እኩል ወደ ጀሃነም እኩል ወደ ጀነት ይላል ይህ ዓለም እንግዲህ ዓለም አቀፍ ለውጥ ይመጣል ብሎ የሚናገሩት የአላህ ሩስሎች ናቸው አላህ ራሱ ነው ግን ማንም ሰው ሰው ተመቃብር ተነስቶና ወጥቶ ሲመጣ እስካሁን አላየም ማለት ነው ይሄ ነገር ግን ወቅቱ ሲደርስ እንደሚሆን ሁሉም ነብዮች ስለተናገሩና ሁሉም ኩቱቦች ስለመሰከሩ እንቀበለዋለን ማለት ነው ከዛ እንደ ስራ ውጤቱ ጀሃነም ለምፈረድበትም ወደ ጀሃነም ጀነትም የሚታደለው ወደ ጀነት እንደሚሄድ ሁለቱም ዓለም እንዳሉ ይናገራል ቁርአን በርግጠኝነት ቀደምት መጽሐፎችም እንደዛው ሁሉም ነብዮች ማለት ነው የነገር ነገር ሁሉ ገይብ ነው ይሄንን እንግዲህ አማኞች ይቀበላሉ ካዲዎች የሁሉ ነገር በጃር ተከስቶ ስራ ላይ አይዋጥላቸውም ስለዚህ ለነሱ መመሪያ አይደለም ቢላክም አልታደሩም አልተጠቀሙበትምና ሊቀበሉት ፍቃደኛ ባለመሆናቸው ለነሱ መመሪያ መሆኑ ቀረ ማለት ነው ስለዚህ ለሙተቆቹ የሚለው እንግዲህ እነዚህ ላይ የሆኑ ነገሮች ወሳኝ ናቸው ሰዎች በጤንነት በህይወት እያሉ ነው አርካን ኢማንን ያለምንም ጥርጥር መቀበል ያለባቸው ግን ወደ ጋር ዓለም ከመጣ በኋላ ሁሉም ሰው ያምናል ለምሳሌ ጣረሞ ሲመጣበት እያንዳንዱ ሰው በዚህ መልክ ሲነገር የነበረው ሁሉ ነገር በጃድ ይተሰታል ልክ እንደ ፊልም ጠርሙት የያዘው ሰው ጀነት ይታየዋል በቀጥታ ጀሃነም ይከፈትለታል የዛ ጊዜ አመንቱ ይላል እያንዳንዱ በቃል እንኳን መናገር ባይችል በሐሳቡ ይስማማል ነታያ ከሞት በኋላ ሌላ ዓለም አለ የተባለው ይሄ ነው ዛሬ የሰው ልጆች በሰሩት እንኳን እንትን መሳሪያ ስንት ዓለም እያየን አይደል እንደዚህ ቁጭ ብለን እንኳን በረበል ዓለምን ያንንም በሚያይበት ጊዜ ሁሉም ያውቃል ማለት ነው ስለዚህ ፈርገራ ከያዘው በኋላ አንድ ሰው ተውባ ቢያረግ ወይም እስላምን ተቀበልኩ ቢል አልቀበልም ማለት አላህ Subhanahu ለምን በገይብ አላመነም በዛር ነው ያመነው ያይን ምስክርማ ታሳየው በኋላ ማን ይክዳል በመርጃማ በሚሆን ጊዜ ሁሉም ሰዎች እነሳ አለይሰ ሀዳ ቢልሐቂ ብሎ ይጠይቃቸዋል በዱንያ ላይ ነብዮችን እየላኩኝ ኪታቦችን እያወረድኩኝ የመጨረሻ ዓለም ይመጣል ተጠንቀቁ ብያችሁ ነበር እናንተ ግርማ ዱዓ እየትሉ ነበር ሄዳችሁ ባታውቱም መጡ ይሄው መጣችሁ አያችሁ ዛሬ አሁን ሀቅ ነው ወይስ ይላችኋል ቃሉ ወረቢና ይላሉ በላ ወረቢና አሁን ማርግጥ ነው ታይን ወዳ ምስክር አለ እንደ ይላል የኢትፋቅ ቢእጅማ ዓለም ባጠቃላይ ሰውም ጅንም ፍራውንም ሐማንም አቡ ጀህልም አቡ ለሀብም ሳይቀሩ ታንድ ድምፅ አምነናል የሚሉበት ጊዜ ይመጣል ግን ያመኑት በምንድን ነው በገይብ አይደለም በጃሃር በዋሳታቸው ሲያሳያቸው ወቅቱ ደርሶ ማለት ነው የዛ ጊዜ ደግሞ ቢያምኑ ተቀባይነት የለውም በገይብ ነው ማመን ያለባችሁ በማለት ውድቅ ያደርግባቸዋል ማለት ነው ስለዚህ እንግዲህ ኢማን ቢልገይብ መጠናከር አለበት ሰዎች በጤንነት በህይወታቸው እያሉ ሳይታመሙ ሳይደክሙ እንግዲህ በሪሳላ ማመን ነው የሚጠቅመው ለማለት ነው ከዚያ በኋላ ይህን እምነት እንግዲህ ከልብ የተቀበሉና የተስማሙ መሆናቸውን ከብራዊ ማረጋገጫ ያስፈልጋል ከማረጋገጫዎቹ አንዱ ምንድነው አለዚነ ዩሚኑነ ቢልገይብ تعالى በኋላ ويقيمون ሶላት ወደ አርካን الاسلام አርካን الإيمانና አርካን الاسلامን እያሰባጠረ ነው የሚያቀርባቸው ማለት ነው በገይብ ታምናለ በገይብ የሚለው ውስጥ አርካን ልኢማንን በሙሉ አካተታቸው ማለት ነው ከነዚህ ያመንክና ያላመንክ መሆኑን ለማረጋገጥና check ለማድረግ ምን መጣ ወይቁሙነ ሶላት ሶላትን አስተካክለውና አዘውትረው የሚሰግዱ የሆኑት ናቸው متقين የሚባሉት ይላል ማለት ነው አንድ ሰው ወይ ብሎ እንደ ቋንቋ أركان الإيمان ን ሸምድዶ ሊናገር ይችላል ካፊሩ ይሁዲ ነስራኒ ከዛም አልፎ ሹዒ ቡዚ መጁሲ ምን አለ ቋንቋ ምን ይከለክለዋል አሽሃዱ አላ ብሎ ቢያስተጋባ ይችላል አላህ አክበር ሊል ይችላል እያሉ ነው በአሁኑ ጊዜ እንዳውም ስለዚህ ይህንን እንግዲህ ማለታቸው ከልባቸው መሆኑ የሚያረጋግጠው ምንድነው ተግባር ሲመሰክር ነው በቀን አምስት ጊዜ መስገድ ያለብህ ይላል በትክክል ኢማኑ ልቡ የሌለ ሰው በቀን አምስት ጊዜ መስገድ ይችላል እንዴት አድርጎ በቀን አምስት ጊዜ ውዱእ አድርጎ ወቅቱን ጠብቆ አስተካክሎ ስራውን አቋርጦ በቀን አምስት ጊዜ የሚሰግደው ልብ ውስጥ ኢማን የምትባል ነገር ካለች ነው ማለት ነው ስለዚህ ሶላት የማይሰግድ ሰው ኢማን የለውም የሚባለው ለዚህ ነው አላህ የመጀመሪያ መለኪያ መመዘኛ ያደረጋት ሷናትና ወኢነ እነ ሶላተ ለከቢረቱን ኢላ ወኢነሃ ለከቢረቱን ኢላ አለ ኻሺዒን ይላል አላህ የሚፈሩ ፍርሃተ አላህ የሌለባቸው ሰው ይበልባቸው ሶላትህ አዘውትረው ሊሰግዱ አይችሉም ትልቅ አቀበት ናት ማለት ነው እና ይቁሙነ ሶላት የሚለው ራሱ ዝም ብሎ መስገድም ብቻ አይደለም አንደኛ ቅድመ ሁኔታውን ማሟላት ይጠይቃል ላ ሶላተ ሊመን ለው እንዳሉት ለምሳሌ ጧረተ ላክበር ጧረተ ላስፈርን ማሟ ማስተካከል አለብህ ጀናባ ካለብህ ትታጠባለህ ሴቶች ከወር አበባ ከወሊድ ደም ጨርሰው ከሆነ መታጠብ አለባቸው ከዛ ደግሞ መለስተኛ ውዶ ከሌለ ውዶን ኢዳቁም ለሶላት ይፈክሩ በሚለው መሰረት ውዶ ማስተካከል አለብህ ከዛ በኋላ ወቅቱ መግባት አለመግባቱ ማረጋገጥ አለብህ በሰውነት ላይ በአልባሳት ላይ በቦታ ላይ ነጃሳ እንዳይኖር ማረጋገጥ አለብህ ከዛ ወደ ቂብላ መዞርክን ማረጋገጥ አለብህ ከዛ ደግሞ ከገባ በኋላ አርካነ ሶላት የሚባሉት ይመጣሉ የሶላት ማዕዘናት የሚባሉ እነዛም በሙሉ አንድ ባንድ ማስተካከልና ማሟላት አለብህ ከዛም ደግሞ ልብህን በኹሹዕ ላይ መስጠት በተቻለ መጠን ከተለያዩ ሐሳቦች ታቅበህ ጌታ ጋር እየተወያየ መሆኑን ተገንዝበህ በሙሉ ፍርሃት ለቀድ አቀድ አፍላህ المؤمنون الذين هم في صلاتهم خاشعون እንዳለው ጌታን በልብ ተልብ ፈርተህ መስገድ ይኖርብሃል ማለት ነው በዚህ መልክ ስግደቱ ደግሞ ያዝለቀት የሳምንት ጁሙአ ወይም የአመቱ ረመዳን ስግደት አይደለም ማለት ነው እና ወለዲና አላ ሶላቲም ወሐፊዙን ይላል አላ ሶላቲም ዳኢሙን ይላል ዘወትር ሐታ የቲ የተለቂን እድሜ እስከሚፈጸም ድረስ 70 80 ዓመት ስለቸይ ደከመኝ ሳትል በቀጥታ ትቀጥላለህ ማለት ነው ይህ ከሆነ የመጀመሪያውን መመዘኛ አለፍክ ማለት ነው አንድ ነጥብ አገኘህ ግን ስንቶቹ ናቸው ሙስሊም ነን የሚሉ ይችን የመጀመሪያዋን ነጥብ እንኳን ሊያሟሉ የማይችሉት ይህንን ይያሉ የማይሰግዱ ስንቶች ናቸው ከሚሰግዱትስ ደግሞ ሸርቁን የሚያሟሉ ስንቶች ናቸው አርካኑን የሚያስተካክሉ ስንቶች ናቸው የሚያዘወትሩ ስንቶች ናቸው ሁሹ የሚያረጉ ስንቶች ናቸው እየተንጠባጠበ እየረገፈ ነው በየመንገዱ የሚወድቀው ማለት ነው እና በዚህ በአንዷ ነጥብ ብቻ ደግሞ ሁለተኛው ነጥብ ሲመጣ ሶስተኛው ነጥብ ሲመጣ እንግዲህ እያበጠረ ነው የሚሄደው ማለት ነው ለዚህ ነው የመልቂያማ ሲሆን አላህ Subhanahu Wa Ta'ala ነብዩላህ አደምን የጀሃነምና የጀነትን ሰዎች ከልጆች ለይየና አስረክብ ኮታውን ሁሉም ለሚገባው ብሎ ትእዛዝ ይሰጠዋል ይላል ምን ከሚያረብ ስንት ነው ቆታ ለጀሃነምና ለጀነት የተመደበው ሲላቸው ሲል من كل ወትሳቱ ወትሶን ለጀሃነም ወዋህድ ለልጀና ይላል ለምን አብዛኛው መጀመሪያውኑ ተገምቶ እስላምን አልቀበልም ብሏል ከዛ ደግሞ ተቀበልን ያሉት እየተንጠባጠቡ በመለኪያው ማለፍ ያቃታቸው እየረገፉ እየረገፉ ሄደው በመጨረሻ ተሻ አንድ የተባለው ለዚህ ነው ማለት ነው እና እንግዲህ ቁሙነ ሶላት ሶላትን አስተካክለውና አዘውትረው የሚሰግዱ የሆኑት ናቸው ሙተቂን የሚባሉት ይላል የመጀመሪያው ነጥብ ከዛ ጾም ማረዘቅናው ምንፊቁን ከፈጠናቸው ሲታይ ደግሞ የሚቸሩ የሚለግሱ ምጽዋት የሚለግሱ የሆኑት ይላል እንግዲህ ሶላት ባንተና በጌታ መካከል ሲላናት መገናኛ ስልክናት ናት ሶላት ከሌለ ጌታ ጋራ ግንኙነት አቋርጣሃል ማለት ነው ሁለተኛ ደግሞ ነፈቃት በሌላው ቦታ ዘካት ይለዋል ዝግን ማረዝቅናሁም ፊቁን ይላል እና ይሄ የመጀመሪያው ጌታ ጋራ የምትገናኝና የምትተዋወቅበት ዋና ንጥፍ ሲሆን ሁለተኛው ደግሞ ከማህበረሰብ ከወገን ጋራ የምትገናኝበት ነፈቃት የሚል መጣ ማለት ነው ስለዚህ ኢባደተል ጀሰድ ወሩህ ሶላት ናት በአካልህም በመንፈስህም በየለቱ ቢያንስ በቀን አምስት ጊዜ ከጌታ ጋር አላቃን ሁልጊዜ ማዳበር አለብህ በዛው አንጻር ደግሞ ገንዘብ ካለ ከገንዘቦች። እየጠረስና እየቀነስ ለደካማ ወገኖች በመመጽወት በዚህ በሁለቱ ነጥብ ነው መጀመሪያ የምትለካው ማለት ነው ሶላት አልፈጅም ሙስሊም ነኝ ዘካት አልከፍልም ሙስሊም ነኝ ታልክ ግን ያው ያንተ ሙስሊም ነህ ማለት ነው አላህ ያለው ሳይሆን እና ስለዚህ እነዚህ እዚህ ላይ ግን በሌላ ቦታ ይቅሙነ ሶላት ብሎ ስነ ዘካት የሚለውን ትቶ ወሚማ ረዘቅናሁ ምንፊቁን በሚል በተለየ ቃል ገለጸው ለምንድነው ዘካት ማለት ወይም ነፈቃ ማለት በገንዘብ ብቻ የተወሰነ አይደለም አላህ ከሰጣቸው ሲታይ ሁሉ የሚመጸውቱና የሚቸሩ አለ እና ዘካት የሚወጅበው የተወሰነ ሀብት ባለጸጋ ለሆነ ሰው ነው ይህ ግን አጠቃላይ ነው የደሃም ዘካ አለው አንድ ሰው ገንዘብ የለውም እውቀት አለው ጉልበት አለው የተለያየ ሙያ አለው በዛ አላህ በሰጠው ድል ወገኑን ታገለገለ እሱም ነፈቃ እንዳደረገ ይቆጠርለታልና ከሰጠናቸው ለወገኖቻቸው የሚያካፍሉ የሚለው ተዛ ሰፋ እንዲል ለማድረግ ነው ማለት ነው እና በዚህ መልክ ነው እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን መዘንና እየገለጠ ያስተዋወቃቸው ያለውና አሁንም ክፍለ ጊዜው ስለተገባደደ ዘላ ያረፍና ናፍታ እንደገና እንመለሳለን ወሰለላሁ ዐለይሂ ወሰለም ነብዩ ይላልካ ላይ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱልላህ እንደገና ተመልሰናል እና የተጀመረው የሱረቱል በቀራ በተለይም የሙተቂዎች መስፈርት አላህን የሚፈሩና በፍቃዱ የሚመሩ የቀናኢዎቹ ወዳጆችን መስፈርት እያስተዋወቀ ነው ያለው የፈለገ ሰው ከነሱ ማህበር ለመቀላቀል ይችል ዘንዳ ማለት ነው እነዚህ ሙተቂዎች አንደኛ እንግዲህ ተግባራዊ ማረጋገጫቸው ስግደታቸውን ማስተካከል ሁለተኛ ካላቸው ጸጋ ለወገኖቻቸው ማካፈል የሚለው ሲሆን ወደ ሶስተኛው ይሻገራል والذين يؤمنون بما انزل اليك አሁንም እነዚያ ሙተቂን ኢባዱላህ አልሙተቂን በመባል የታወቁና የተደነቁት እድለኞች እነዚያ ናቸው ይላል يؤمنون بما انزل اليك በአንተ ላይ በተወረደው ኪታብ በእርግጠኝነት የሚያምኑ የሆኑት ናቸው በቁርአን አልዓዚም ማለት ነው የቁርአን እንግዲህ ተንዚሉ من رب العالمين መሆኑን ቅንጣት አይጠራጠሩም በቀጥታ አላህ Subhanahu Wa Ta'ala ለሰው ልጆች መዳኛና መመሪያ ይሆን ዘንዳ በነብዩ ላይ እንዳወረደው በእርግጠኝነት የሚያምኑ የሆኑት ናቸው ይላል እና እንግዲህ ማመን ማለት ቁርአንን ወጥቷል ማለት ብቻ አይደለም ቁርአን ከመጣ ለሰው ልጆች ፈውስና መድኃኒት ሆኖ ነው የመጣው ስለዚህ መጀመሪያ መማር አለብኝ እና ቃሉን ካወቅኩ በኋላ ደግሞ መልእክቱን መረዳት አለብኝ መልእክቱን ከተረዳው በኋላ ደግሞ በስራ ላይ ማዋል አለብኝ ሰንሰለት ነው ማለት ነው እነዚህን ሁሉ ኬላዎች ለማለት ሲችል ነው በቁርአን አመነ ማለት የሚቻለው ማለት ነው አለበለዚያ وقال الرسول يا رب ان قوم اتخذوا هذا القران مهجورا ይላል ክስ ላይ ነህ እና እያንዳንዱ ተከሷል ጌታዬ ወይ እነዚህ ሰዎች አንተ ለነሱ መዳኛና መጠቀሚያ መመሪያ ብለህ ያወረድከውን ኪታብ አርክሰውታል እኮ ወገኖቼ እና እንዳንተ እንደተጠበቀው አግባቡን አቀባበል አላደረጉም በአግባቡ እየተጠቀሙበት አይደለም ብለው ክስ አቅርበዋል ይህም በሚስጥር ነው የነገሩት አላህ ግን ወቃለ ረሱል አጋለጣቸው ሰውየው ክስ አቅርቦባቸዋል ምን ይሻላቸዋል እንዴት ነው ተስተካከላላችሁ የተሰጣችሁን ጸጋ በአግባቡ ተጠቀሙበታላችሁ ወይስ እርምጃ ይወሰድባችሁ ይላል ለገና አላህ Subhanahu Wa Ta'ala ስለዚህ እንግዲህ ለመዳን የፈለገ ሰው ፊዲያ ወል አኺራ ነብዩ አበክረው በዛ ጊዜ እንኳን በጣም ትጉህና በብርቱ የተባሉ ተከታዮች ይክመት አሳይተው ማለት ነው ተመለክቱ አንጻር የሚገባውን ያህል አክብሮት እናንተን አልሰጡትም ብለው አጣብ እንዳቀረቡ ነው የሚጠቁመን ዛሬ ምን ይባል ነበር ወሂድ ወርድ ኑሮ ስለዚህ አላህ Subhanahu Wa Ta'ala ይؤمنون بما انزل إليك ወደ አንተ በተወረደው በአግባብ የሚያምኑ የሆኑት ናቸው ይላል በዚህ ቁርአን እንግዲህ ያመነ ሰው በእውነቱ ህይወቱን ለሱ ይሰጣል ታመነበት ነገር መመራት ወደ ኋላ አይለም ማለት ነው ወማ ኡንዚለ ሚን ቀብሊካ እንደገና ደግሞ ካንተ በፊት ቀደም ብሎ በተወረደውም የሚያምኑ ናቸው ይላል እንደ እምነት በቀደምት መጽሐፎችም ማመን ይኖርብናል ማለት ነው እና በተውራት በእንጂል በዘቡር በሱሑፍ ማመን አለበት ሙስሊም የሆነ ሰው ለምን በመሰረቱ ቁርአን ያወረደ ጌታ ነው እነሱንም ያወረዳቸው ግን ከጊዜ በኋላ ባለቤት ነን እነዛን ኪታቦች ስለበረዟቸው ስለከለሷቸው የፍጹም አይደሉም በመሰረቱ ግን እንዲያነ ኪታብ አልወረደም አንልም በሁሉም ቀደምት መጽሐፎች ማመን ግዴታችን መሆኑን አላህ እዚህ አስቀመጠ ማለት ነው ምክንያቱም ሪሳለቱላህ ሙሰልሰል ነው ከጥንት ጀምሮ ያው እየተከታተለ የመጣ እንጂ እስላምን እኛ አይደለም የጀመርነው ማለት ነው እና በቀደምት መጽሐፎችም በመሰረቱ እናምናለን በዝርዝር ግን እንደ መመሪያ እንጠቀምባቸውም ለምን እነሱ ለተወሰነ ጊዜ ለተወሰኑ ህዝቦች ነው የተላኩት ቁርአን እስከሚመጣ ድረስ ነበር ነው ሙአቀት ነበሩ ለመጨረሻው ሲመጣ ነብዮች እንኳን በህይወት እያሉ ነብዩ መሐመድ ቢመጡ ለነብዩ መግባት እንዳለባቸውና እንደ ተራ ሷሃባ መታዘዝ እንዳለባቸው ነው አላህ ቃል ኪዳን ያስገባቸው እንኳን ኡመቶቻቸውን ቀርቶ ማለት ነው እና ባለፉት ኩቱቦችን ማመን አለባችሁ እኔ ተውራት የሚባል አላውቅም እንጂል የሚባል አላውቅም ቁርአንም ብቻ ነው ታልክ ካፍር ትሆናለህ ማለት ነው ግን አሁን በተጨባጭ ያለው መጽሐፍ ቅዱስ የሚባለው እውነት ተውራት ነው ወይ እውነት ወንጌል ነው ወይ ወደሚለው ስንመጣ ሙሉ በሙሉ ያላህ ቃል ነው ማለት አትችልም ተበርዟል ተከልሷል የግለሰቦች ደብዳቤ ተራጆክ ምናምን ተሞልቶበታል ግን በመሰረቱ ያላህ ኪታብ የሚለው ስሙን አንነፍገውም በትክክል ግን ሙሉ በሙሉ በሶስት ያለው መልእክት ትክክለኛ ነው ማለት አስምን ያ ግዴታ የለብህም ማለት ነው ስለዚህ እንግዲህ የቀደምት መጽሐፎችን በተመለከተ ነብዩ መመሪያ ሰጥተዋል በኒ እስራኤሎች ናቸው አብዛኛዎቹ ኪታብ ባለቤቶችና በእነሱ በኩል የሚነገራችሁን ነገር ላትሰድቁ ወላ ትከድቡ አሉ እና እነሱ ካወሩላችሁ አንድ ነገር እውነት ነው ብላችሁ መቶ መቶ እንዳትቀበሉት አሉ ለምን ኪታባቸው የተበረዘ ነው እነሱ ዝም ብለው መጽሐፍ ቅዱስ እንዲያለ ብለው ይነግሩሃል አግበስብሰው ያን ነገር ምናልባት አባጢሉን ቢዳውን ይሆናል የነገሩ እውነት ነው ታልክ ባጢሉን ማመን ይሆንብሃል ማለት ነው ውሸት ነው ብለህ ደግሞ አታስተባብላቸው አሉ ለምን ምናልባት ከዛ መሐከል አሁን የተጠቀሰልህ ነገር ካላ የመጣ ሊሆን ይችላል ያን ታስተባበልክ ደግሞ ጌታ ጋር ትጋጫለ ማለት ነው ስለዚህ አታስተባብለውም በዝርዝር ሲመጣ ማለት ነው አትደግፈውም ግን የምትደግፈው ምን ሲሆን ነው በእኛ kitab ውስጥ የተነገረ ነገር እዛም መጽሐፍ ቅዱስ ውስጥ በተመሳሳይ ታገኘው ይሄ ማረጋገጫ አለው ማለት ነው ቁርአን ስለመሰከረለት ወይ ሐዲስ ሰሂህ ነብዩ ያሉት ጋራ የተጣጣመ ነገር ሆኖ ተመጣ ምንጭ አለው ማለት ነው የቀደምት መጽሐፎችም ይሄ ነገር ይሉት እንደነበረ ይኸው ቁርአንም እያለ ነው ሐዲስና ቁርአን ድጋፍ የሚሰጠው ከሆነ በቀጥታ ትቀበለዋለህ ማለት ነው ቁርአንና ሐዲስ ግን የሚነጥፈው ከሆነ በተቃራኒ ያ ምናልባት እንደ እነሱ የጨመሩት ሊሆን ይችላል ወይም ደግሞ ታላ የመጣም ሆኖ ተሽሮ ተቀይሮ ሊሆን ይችላል በዚህ በአዲሱ መመሪያ ማለት ነው በቁርአንና በሐዲስ ተቀባይነት ከሌለው በመጽሐፍ ቅዱስ ሊኖርም መቀበል ግዴታ አይደለም ማለት ነው ግን ኪታቡን እንደጠቃይ ጀነራል ያላ ኪታብ ወርዷል ልትል ትችላለህ ይህንን የምንለውም ደግሞ አስሊው መጽሐፍ በሚገኝበት ጊዜ ነው የወረደበት መጽሐፍ ቅዱስ ለምሳሌ የወረደው በአብራይስ ቋንቋ ነው ማለት ነው በእስራኤል ቋንቋ በዛ በአስሊው የወረደ ልክ ባረበኛ በአረበኛ ቁርአን እንደወረደ አሁን ግን መጽሐፍ ቅዱስ እየተባለ የሚዘመረው በየቦታው የተለያዩ ቋንቋዎች ናቸው የት ነው መጽሐፍ ቅዱስ ያለው መጽሐፍ ቅዱስ የሚባለው ታላ የወረደ ማለት ነው ታላ የወረደ በእንግሊዘኛ ቋንቋ ነው የወረደው በአማርኛ ነው በኦሮሞኛ ነው በላቲን ነው ወረደ በፈረንሳ ነው በሩሲያ ቋንቋ ነው የለም በዚህ ሁሉ የወረደ መጽሐፍ ቅዱስ የለም አላህ በመጽሐፍ ቅዱስ የወረደው በአብራይስ ቋንቋ ብቻ ነው ያ አስሉ ካለ የአላህ ኪታብ ነው ልትል ትችላለህ እነዚህ ትርጉሞች ናቸው ትርጉሞች ከዛ ከአላህ መጽሐፍ ውስጥ የተወሰነ መልእክት አለባቸው ግን ተርጓሚ አንድ ነገር ሲተረጉም እንኳን ፍጹም ሊሆን አይችልም ሙሉ በሙሉ ጌታ ያለውን ያስተላልፈው አይችልም ጥጉቅ እንኳን ቢሆን ማለት ነው በዛው ላይ ደግሞ ሰዎች የበረዙትና የከለሱት ተሆነ የባሰ ችግር ነው ማለት ነው በመሰረቱ ግን መጽሐፍ ቅዱስ የሚባል የለም አንለም አላህ ያወረዳቸው ኪታቦች አሉ በዝርዝር መመራት ካማረን ግን ሁሉንም ያካተተው ይሄው ቁርአን አለ በሱ ብቻ ይሆናል አመራራችን ማለት ነው ወማን እንዚለ ቀብሊከ ካንተ በፊት በተወረዱትም ኪታቦች የሚያምኑ ናቸው ይላል ከዛ አኺረቲሁም ዩቂኑን በመጨረሻው ዓለም ደግሞ በእርግጠኝነት የሚያምኑ ናቸው ትልቁ ቁልፍ ደግሞ ይሄ ነው ማንኛው ሙእሚን ነኝ የሚል ሰው ከሞት በኋላ እነሳለሁ በሰራው ስራ እጠየቃለሁ እመነጃለሁ የሚል ጽኑ እምነት ከሌለው በምንም አይነት ቢሰግድም ቢጾምም ሙእሚን ሊሆን አይችልም ማለት ነው ሙእሚን ለሆን የሚችለው ትልቁ ወሳኙ ነጥብ ታላ ቀጥሎ አልኢማን ቢላህ ከሚለው ቀጥሮ የመጨረሻዋና የመጀመሪያዎቹ ነጥቦች ወሳኞች ናቸው የመጨረሻው ቀን መኖሩን ካላወቀ አንድ ሰው ኸይር ሊሰራ አይችልም ሐፊዝ የሚገፈጥረው ነገር የለም የመጨረሻውን ቀን ታላመነ ተሸር ሊታቀብ አይችልም ለምን በሚሰራው ስራ መስኡልያ አይሰማውምና ማለት ነው ዛሬ እንግዲህ ያጠፋሁት ያጠፋሁት ነገር ነገ ያስጠይቀኛል ጀሃነም ያስገባኛል ካላልኩኝ ፈዋሂሽ እንዴት አድርጌ እከለከላለሁኝ ዛሬ የሰራሁት ኸይር በገንዘቤም በህይወቴም በጉልበቴም ምደክምበት ነገር ነገ ወረታ ያመጣልኛል ጀነት ያስገኝልኛል ታላልኩኝ እንድታርጌ መስራት እችላለሁ ስለዚህ ወሳኝ ነው በየመል አኺር ማመን በመጨረሻ ቀን የሚጠራጠር ሰው ሌሎችን ነገሮች እንኳን እንደ ባህል ቢሰራና ቢሳተፍ ኢማኑ ሊጸድቅለት አይችልም ማለት ነው እና በእነዚህ ነገሮች እንግዲህ የተመጠኑና የተመዘኑ መሆን አለባቸው ይላል እነዚህን እምነቶች እንግዲህ በአግባቡ በዚህ መልክ የተቀበለ ከሆነ ምን ይሆናል ውጤቱ የዚህ አይነት አማኝ ወይም ሙተቂ ኡላኢከ አላ ሁደን ምን ረቢህም ኡላኢከ المتصفون بهذه الصفات እነዚህ ቀደም በተጠቀሱት ነጥቦች የተመጠኑና የተመዘኑ የሆኑ ሰዎች በዚህ እውነት እንግዲህ ተስተካክለው ከተገኙ መጀመሪያ ውጤታቸው ምን ይሆናል አላ ሁደን ምን ረቢህም ከጌታቸው በተላከላቸው መመሪያ ላይ የጠደቁ እነዚህ ናቸው ይላል ጌታ መመሪያ አልቆላቸዋል መርከብ የመርከብ ላይ የተሳፈረ ጀነተል ፍርደውስ ይደርሳል ብሎ ነው አላህ ያላከው ማን ነው እነዚህ የእምነት መርከቦችን የተቆናጠጡ ሰዎች አላሁደን አለ እንደ መሳፈሪያ ነገር አደረገውና በሱ ላይ የተሳፈሩ ናቸው ይላል ማን ነው በዚህ በኢማን መርከብ ላይ የተሳፈሩ ሰዎች እንግዲህ የጌታቸውን መመሪያ ተቀብለው በሱ ላይ ልክ በፈረሰ ላይ ወይም በመኪና ላይ ተዝናንተ እንደምትቀመጥ በኢማን ላይ ተረቦሁናል ማለት ነው በዚህ ማለት እንግዲህ አላህ Subhanahu Wa Ta'ala በእማን ላይ የጸደቅ መሆነን እውቅና ሰጠ መጀመሪያ ረብል ዓለሚን ሰርተፊኬት ሰጠ ኡላኢካ አላ ሁደም ረቢሂም እነዚህን ነጥቦች አሟላ ሰው ከጌታው በሆነ መመሪያ ላይ ነው ብሎ የምስክር ቃል ሰጣ አላህ ይህን ክብር አለ አንድ እንኳን የተወሰነ ካርድ ይሰጥ ጃኒ አጨርሳል ብሎ ሲመሰክር ምን ያህል ደስታ ነው የሚሰማ ዘመዶችን ጓደኞችን ቀርተ ፌስታ ድግስ ታረጋለህ አይደለም እንዴ ገሌ ተመረቀ ተብሎ ለምን አላህ ለሰጠን ፈርጥ ተፍቴታ አንደሰትም አላውደም ረብህም ይሄን እንግዲህ ለማንም አይሰጠው የዓለም ንጉስ ቢሆን የዓለም ሀብታም ቢሆን የፈለገው ቢሆን ይችን እድል የሚሰጠው አላህ አሁን እነዚህ ነጥቦች ላሟላ ሰው ብቻ ነው اولئك على هدى من ربهم ከጌታቸው በሆነ ፍጹም መመሪያ ላይ የተደላደሉ እነዚህ ብቻ ናቸው ይላል ማለት ነው ዳገይ ይህ መጨረሻ ውጤታቸውስ ምን ይሆናል ወኡላኢከሁም ሙፍሊሁን እንዲህ አይነቶቹ በጌታቸው መመሪያ ላይ የጸደቁና የተደላደሉ የሆኑ ሰዎች እነሱ በሰላህ ላይ ናቸው ሰላህ ማለት ምን ማለት ነው የተሳካ ዲል የሚያገኙ እነሱ ብቻ ናቸው ይላል አንደኛ ከሚፈሩት ነገር ሁሉ የሚያመልጡና የሚጠበቁ እነሱ ናቸው ከዱንያም ከአላህ ቁጣ ነገም ከጌታ ቅጣት ከጀሃነም የሚያመልጡ እነዚህ ብቻ ናቸው እንደገና የሚመኙትን መልካም እድል ሁሉ የሚያገኙ እድለኞች ሰላህ ማለት እንግዲህ አንድ ሰው የሚፈራውን ሁሉ ነገር አምልጦ የሚፈልገውን ነገር ሁሉ ደግሞ ከሚፈልገው በላይ ከሚጠብቀው በላይ ሲያገኝ ፈላ አፍላህ ፈላን ይባላል ማለት ነው ይህ ነው ውጤቱ ይላል ማለት ነው ስለዚህ የኢማን እንግዲህ ትክክለኛ ኢማን ካለን በዱንያም በአኺራም ከሌሎቹ የሚለየን ውጤቱን በግልጽ ያስቀምጣል አንደኛ አላሁ ደምረብህም ነው ሌላው ግን አላ ጠሪቅ ሸይጣን ነው በሙሉ ማለት ነው በሰላም ጎዳና ወደ ጀሃነም እየኳተነ ነው ያለው እነዚህን እምነት የተቀበሉ ሰዎች ግን ብቸኛ በጌታ መስመር ላይ በጌታ መርከብ ነው የሚጓዙት መጨረሻ ግባቸው ምን ይሆናል ፈላ ይሆናል ጀነተ ናይም ምን ጀነተ ፍርደውስ ይሆናል ብሎ እየመሰከረና እያረጋገጠ ነው ማለት ነው ስለዚህ እንግዲህ አሁን እነዚህ ነጥቦች ግልጽ ናቸው እያንዳንዳቸው ከራሳችን ጋራ ብናመሳክራቸው መጀመሪያው ነጥብ ጋር ያለ ግንኙነት ምን ያህል ነው ጥሩ ከሆነ አልহামዱሊላህ ሁለተኛው ነጥብ ትመጣለህ እንደዛው ሶስተኛው ይያልክ ትንታለ ሙሉ በሙሉ ትክክል ከሆንክ አንተን የሚያዝልህ ሰው የለም አማንም ሰው የለም በዱንያ ማለት ነው እና ባይገርማችሁ አላህ Subhanahu Wa Ta'ala በተለይ ሙሉ በሙሉ በገይብ ያመኑት ሰዎች የሚለው ላይ እዚህ አንድ ማስታወሻ አለ ሰሃቦች አንድ ቀን ነብዩ ጋር ተቀምጠን እያለን አሉ ሰው ተመቀመጥ እንደ ጓደኛ ያጫውቱናል ጨዋታው ግን ቁም ቁም ነገር አዘል ነው ሁልጊዜ የሚጠቅመን ነገር ነው የሚነግሩና የሚያስተምሩን እና እያዝናኑን እያጫወቱን እያሉ ደስታ ሲሰማን ጥያቄ አነሳን ይላል ጥያቄ በመነሳ በሚነሳ ጊዜ ምን አልናቸው ያ ረሱላህ نحن آمنا بك آمنا بالله واتبعناك አልናቸው ያው አላህ አድሎን መቼም አመን ብዙዎቹ አልተዋጠላቸውም እኛ በጌታችን አመን ጥሪውን ተቀበል እርሶን ተከተል እና አሉ ወንድ ሀል አሃዱን አዕዘመ ሚና አጅረን ነው እንግዲህ ወብራ ያረጋዋል ይነሽጠዋል አንዳንድ እና እኛ አላህ እንግዲህ ወፍቆን ይሄንን እንግዲህ ጥሪ ተቀብለን የጌታችንን እምነትን ተቀበል እርሶን ተከተል ሊፈለግብን ሁሉ ከሞላ ጎደል እየሞከርን ያለ ነው ምናልባት እንዲያው እኛን የሚወዳደር ወይም እኛን የሚበልጥ ሰው ይኖር ይሆን ብለው ጠየቋቸው መተበሉ እዚህ ላይ መልሱ ማለት ነው የሚጠበቀው እንግዲህ በእኛ ስሌት እናንተንም ያህል የት ይገኛል እንዲባሉ ነው እነሱም የጠየቁት ማንም ሰው የሚጠብቀው ያን ነው ሰሃቦችንም ያህል የት ይገኛል ግን ሱብሃንአላህ አላህ ሚስጥር አይታወቅም ምን አሉ ረሱል አለይሂ ሰላቱ ወሰላም ይሄ ጥያቄ እኛ እንደምንረዳው አድርገው አልተረዱትም ማለት ነው በሌላ በጣም በረቀቀ መልክ ነው የተረዱት እና የመመጻደቅ ስሜት አድርገው ተረጎሙት ማለት ነው እና ተከተልነው አመንለው ረዳነው ተባበርነው ሲሉ ወደ ፈኽር ሊሄዱ መሆኑን አወቁና ተርቢያ ያስፈልጋቸዋል እነዚህ ሰዎች በስሜትኛን ማን ያክላል እያሉ ሊኩራሩ ነው አሉና ወማ يمنعكم من ذلك ورسول الله بين اظهركم እናንተ አሁን አመን የጌታን ጥሪ ተቀበል አንተ ተከተል ለእስላም እርዳታ ምስረታና ግንባታ ጎንበስ ቀናል ደከምን ባተን ስላላችሁ ይሄን ሁሉ ባማታረጉበት ምን ምክንያት አላችሁ አለ ወደህ ነው ይሄን እኮ ማድረግ ያለብህ ነው ግዴታህን ነው ያደረከው ወራሱላህ በይና አዙሪኩም እኔ በስሜ በጅስሜም አብሬያችሁ እኮ ነው ያለው እኔን እያየ የኔን ድምጽ እየሰማ የአላህን ቃል ከኔ አንደበት እየሰማ ይህን የማያደርግ ከተገኘ ነው ጉደኛው ይህንን መቀበልማ ማዕቁል እኮ ነው መሆን ያለበት ነገር ነው አሉ ሱብሃንአላህ እና እኔ በአካላችሁ ተገኝቼ እንዴት ይህን ማታረጉበት ምን ምክንያት አለ ወንስ አታርጉ ብትቀሩ ጉደኞች ነበራችሁ አሉ ይህን ማድረጋችሁ ግዴታችሁን የተወጣችሁት እንደ ጉራ እንደ ዝናችሁ አትውሰዱት ማንም አቅል የሆነ ሰው አቅሎ የሚፈርደው ይሄን ነውና አሏቸው ማለት ነው ከዛ በኋላ እነሱ ሊመጎሱ ወደሌላችሁም ሊባሉ ነበረ ያልጠበቁት ሌላ ጉድ መጣ ቀጥሎ ማለት ነው ምን አሉ ورسول الله بين أدوركم يأتيكم بالوحي صباحا مساء من السماء ከሰማይ ለጧት ማታ ሁሉ ጊዜ ትኩሱን የጌታ መልእክት እያመጣሁኝ እያሰማኋችሁ እኔን የማትቀበሉና የማትከተሉማ ብትሆኑ ጉደኛ ነበራችሁ ግን ይሄን ማድረጋችሁ ማድረግ ያለባችሁን ነው ያደረጋችሁት የሚደነቅ ነገር አይደለም አሉ ይልቁንስ የሚደነቁ ሰዎች እኔ ልንገራቸው አሉ ላይ ነው እንግዲህ በልቀውም ባደኩም ከናንተ በኋላ የሚመጡ ሰዎች አሉ አልባሌ የመሰሉ ሰዎች አሉ የእቲም ኪታቡላሂ በይነ ለውሐይ ያላ ኪታብ አሁን እንደናንተ ትኩሱን ጧዘች ጧት ማታ አይደለም የሚደርሳቸው ጊዜው ካለፈ ዘመናት ተቆጠረ በኋላ የበረደው ኪታብ በይነ ደፈተይን በይነ ለውሐተይን በሁለት ጥራዝ መካከል ታፍኖ እንደዚህ ይመጣ ይደርሳቸዋል የኋላዎች ሰዎች አሉ እንግዲህ ደፈተይን ማለት ይሄና ይሄን ማፈኛው በዚህ መካከል ተጠቅሎ የሚደርሳቸው ትውልዶች ወደ ኋላ ይመጣሉ አሉ ግን የተቀበለው ሰው ተወካው መሃላቸው የለም እንዳሁኑ ነብዩን አያውትም አዎ እኔ በመካከላችሁ ነኝ ባንደበቴ ጌታን ቃል እያሰማኋችሁ እነዛ ግን የበረገ ጊዜ ያለፈበት ኪታብ ከእንግዲህ ዘይት እንደመጣ ያልታወቀ ይሄ ያላ ኪታብ ነው ተብሎ ይሰጣቸዋል ይደርሳቸዋል የዋለኞቹ አሉ እነዛ ቀውሙን ባዲያኩም የእቲም ኪታቡላህ በይነ ለውሐይ يؤمنون به አይናቸውን ሳያሹ ከጌታችን የቀበል ኪታቡ ረቢ ብሎ እንደዚህ አቅፈዋል ያ ነው ያ ይበልጣቸዋል አሏቸው እና ውበቱ ሱብሃንአላህ ለምን እናንተ እኔን ባይኑ ያየ ሰው እንዴት አያምንም ጉዳ አይደለም ለኔን አይቶ ያላመነ ሰው እነዛ ሰዎች ግን እኔ የለውም በማከላቸው መልእክቱ ብቻ ይደርሳቸው ወደስታ በልልታ ይቀበሉታል ይከተሉታል እነዛ ናቸው እንጂ የሚደነቁት የታለ ያመጣው ሰው እየሳይሩ ወያመሉነ ቢማቲ እቺና ትልቋ ችግር ግን ይቀበሉታል ስላችሁ ወረቀቱን ብቻ ተቀብለው ያነግቡታል ማለት አይደለም ሙሉ በሙሉ ተጥብቅ ያረጉታል ይሰሩበታል አሉ በትክክል ኡላኢካ አቡ ሚንኩም አጅራን እነዚያ ከናንተ የበለጠ አጅር አላቸው መረተይ ላኢላሃ ኢላላህ ሱብሃንአላህ ሆነ አሳኪር የተባሉት ጁማዓቱል አንሳሪ በተባለው ሰሃቢ በኩል ያመጡት ሀዲስ ነው ስለዚህ ይህ ሲባል ያው እንግዲህ ተሳቦች እንበልጣለን ማለት አይደለም የበለጥ ነው በአንጻር ነው ማለት ነው ሰሃቦች አይተው ነው ያመኑት አይቶ ያመነና ነብዩን ሳያመነ እኩል አይደለም በዚህ ነጥብ ማለት ነው በሌላ በኩል እነሱ በጀብዷቸው በስራቸው ለእስላም በከፈሉት ዋጋ ማንም አይወዳደራቸው የታወቀ ጉዳይ ነው እስበርሳቸውም ይበላለጣሉ ወደ ኋላ የመጡት የሚያወጡት ነፈቃ ኦሆዲንም ያህል ጥሬ ወርቅ እንኳን ብታመጣ እና አቡበክር መጀመሪያ ላይ ያወጡትን አንድ ወቄት እንኳን አይለካለህም ተብለዋል እንኳን ከዛ ወዲህ ያለው ሰው ሊወዳደራቸው ማለት ነው ግን በዚህ ነጥብ ላይ ወደ ኋላ የመጡ ሰዎች ሁሉ እናንተ ሊያስንቋችሁ ይችላሉ እናንተ ነብየን በአካል ማከላችሁ ልከላችሁ ኪታቤን ጧት ማታ ትኩሱን እያወረደላችሁ አንድ ጥያቄ ስታመጡ እኔ በቀጥታ ባሸረተን ፈትዋ መልስ እየሰጠኋችሁ የማትቀበሉበት ምክንያት የለም ግን ማደንቃቸው ወደ ኋላ መልእክተኛው መሐላቸው ሳይገኝ አንድ ቀን እንኳን ሳያዩት የአላህ ኪታብ ሲደርሳቸው ተቀብለው ስራ ላይ የሚያውሉት ናቸው ብለዋል ስለዚህ ከፈለግን እኛ እነዛ ሰዎች ጋራ ልንወዳደርበት የምንችለው ነጥብ እየተሰጠን ነው ማለት ነው ግን ከታደል ተሰራንበት በስም ብቻ ሳይሆን ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala ፈድሉ ሰፊ ነው ለዚህ ብለው በሌላ ሐዲስ ምን አሉ ان هذه الامه لا يدرى خيرها من اولها او من اخرها ከልአምጧር አሉ እንደ ዝናብ ነው የኔ ኡመቶች ጉዳይ ዝናብ ይመስላሉ ዝናብ በሚዘንብበት ጊዜ በረካ ያለው ዝናብ መጀመሪያ አካባቢ የወረደው ይሁን መጨረሻ አካባቢ የወረደው አይታወቅም ከበዝናቡ ውስጥ ያላህ ረደት አለ ቁርአንንም የተቀበሉና የተከተሉ ሰዎች እንደዛ ናቸው ትናንትና የነበሩትን ያደነቅ ከንፈር የመጠን በዛ ጊዜ ብኖር ኑሮ እሱን ባሆን ኑሮ ስሎ መመኘት አያስፈልግም ከፈለክ መሆን ትችላለህ እድሉ አለ ምንድነው እነሱ ያደረጉት የአላህን መልእክት ተቀብለው ስራ ላይ አውለውታል አንተም ይሄን ነገር ስራ ላይ ተዋልከው ትናንትና ዘግይተህ ነው የመጣው ብሎ ወደ ኋላ አያስቀርም አላህ Subhanahu Wa Ta'ala ከነዛ ጋር ያረጋግ እንደሚችል ነው ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala ይሄን መልእክት ለመስማትና ለመቀበል እንዲያደለን ሁሉ በተግባርም ደግሞ ሰለቸን ደከመን ሳንል በተቻለ መጠን ለመስራት መሞከር ይኖርብናል ለመስራት እንግዲህ ስንሞክር ብዙ ዘርፍ ነው እንደምታውቁት በየመስኩ ነው ማለት ነው ስግደት ብቻ አይደለም ጾም ብቻ አይደለም ሀጅ ብቻ አይደለም በእለት ተዕለት እንቅስቃሴያችን በህይወታችን በቤታችን በቤተሰባችን በጎረቤታችን በመንፈሳችን በአካላችን እስላም ምን ይላል እስላም ምን ይፈልጋል የሚለው ሁል ጊዜ አጣባችን ሊኖር ይገባል ለዲናችን ለህይወታችን ከምናስበው በላይ ማስተም መቆርቆር ይኖርብናል ማለት ነው በተለይ በአሁኑ ጊዜ ፈተናው በጣም በበዛበት ጊዜ ማንኛውም ሙስሊም ነኝ የሚል ሰው እየተፈተነ ነው በዚህ ጊዜ ነው ኢማኑ የሚለይለት ማለት ነው ግዴለሽ ሆኖ ዝም ብሎ ከነፈሰው ጋር ነፍሳለ የሚል ካለ ያን ጊዜ አላህ Subhanahu Wa Ta'ala ይታዘባል ማለት ነው እና በዲኔ ላይ የመጣ ነገርማ እንደዚህ በጅላታ አላልፈውም እኔ በሚችለው መጠን እምትል ከሆነ ያን ጊዜ ፈተና ታልፋለ ማለት ነው ስለዚህ ትናንትና የነበሩትን እያደነቁ አሁን ግን ያለውን ሁኔታ ገሸሽ እያሉ የሚከድበት ምክንያት ይሄ አያሳልፍምና አላህ Subhanahu Wa Ta'ala ምን ጊዜም በዚህ ዲን ይፈትነናል ፈተናውን ካለፍን ዋለ ሙፍሊሆች ነን ራሱ እንዳረጋገጠው ማለት ነው ከፈተና ከወደቀ ግን ወደቀ ነው ፈተና የወደቀ ሰው ለምን ያመት ሙሉ ትመላለስ አልነበረም እንደ ተማሪዎች ጋራ ለምን ውጤት አልተሰጠኝም ማለት ይችላል ፈተና ነው ነው የምትወስነው አንተ ራስህ ነው ነጥብ አላመጣም ማለፍ አልቻልክም ለምባለው እንደዛ እንዳንሆን ለማለት ያ ነጥብ ማከማቸት ይኖርብናል መትጋት ይኖርብናል ለማለት ነው የተፈለገው ማለት ነው ስለዚህ ሰላህ የምትባለውን ሽልማት ለማግኘት ጠንቀቅ ማለት ያስፈልጋል ትጥቁን ጠበቅ ማድረግ ያስፈልጋል መጀመሪያ ሙተቂ ብሎ ጀመረ መደምደሚያው ሁሙል ሙፍሊሁን አለማን ነው እና ፈላህ ማለት የስራ ውጤት ነው ማንኛውም ሰው በሰራው መጠን ነው አላህ ውጤቱን የሚሰጠው ከዛ በኋላ ይጨምርለታል ምክንያቱም በሩን ከፍቷል እሱ ደንበኛ ሆኗል ተቀባይነቱን ካረጋገጠ በኋላ አንድ ጥሩ ውጤት ያመጣ ያየ የሰማው ይሸልመዋል ማለት ነው ግን አንተ ጥሩ ውጤት ካላመጣ ዝም ብለህ ሰዎች ይታገሉ እድሉ ይብትል ሊሆን አይችልም ማለት ነው እና አላህ Subhanahu Wa Ta'ala እንግዲህ ለወዳጆቹ የሰጠውን እድል እንዳይነፍገን እኛ በዚህ በዱንያ ላይ ንቃትና ትጋት ያስፈልገናል የተሻለውን ካደረግን ደግሞ አላህ ቸር ነውና እናንተ ኋላ ቀርናችሁ ደካሞች ናችሁ ሙሉ እንደማይጥለንና እንደማይረሳን ተስፋ ይደረጋል ወሰለላሁ ዐለ ነብይ ወአለ